قل إن العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم وقد رد عليهم آه، ونسقوا فلا ينقل وقد رد عليهم أيضا كبار الأئمة من أمثال الإمام أحمد وشيخ الإسلام ابن تيمية والإمام ابن القيم رحمه الله رحمه الله جميعا ولا تزال ردودهم والحمد لله بأيدي أهل السنة والجماعة بلنا ونسوق ዛሬ ደግሞ እስቲ እናመጣለን ይላል ወነሱቁ በቋንቋ ደረጃ እሺ እንነዳለን ማለት ነው። እዚህ ላይ እንግዲህ እናመጣለን እናቀርባለን ማለት ኢንዳሪከ ከዚህ ዑለማዎች ከሰጡት ማለት ነው መልስ ምት ማለት ነው ሚን ዳሊከ ንሙ ዙጀን ምን እናመጣለን? ንሙ ዘጀን ምሳሌ የሚሆንን እናመጣለን። ሚን ረዲ ሼኹል እስላም ኢብን ቴሚያ የሼኹል እስላም ኢብን ቴሚያን ረድ እናመጣለን። على طائفة من هؤلاء። በእነዚህ ማለት ነው ጭፍራዎች ቡድኖች ላይ በሰጡት ማለት ነው ዘዓመት ይላል ሞገቴ ተረተረች أن النصوص التي ياتي من الرجاء وردت في الكتاب والسنة بقرآننا بحديث ليت تكست مالتنا مرجعوش في صفات الله عز وجل بل كنا والبيت الله سبحانه وتعالى لي يمتا تنتنيونج هي من قبيل المتشابه كمتشابه زرفنا ومما الدبال الذي استأثر الله بعلمه ሙተሻቢህ ስንል ደግሞ አላህ በማወቁ የተለየበት استأثر الله بعلمه በማወቅ ያንን የተለየበት ولا يعلم معناه إلا هو ትርጓሜውን የሚያውቀው የለም እሱ እንጂ አሉ አሉ ነው እሺ አሉ አስማኡ ሲፋትን ማዕናውን የሚያውቀው አላህ ብቻ ነው አሉ هذه النصوص بزعمهم እንደነሱ ሙግግትና ጥርጣሬ ከሆነ እነዚህ መረጃዎች ليست على ظاهرها በዛሂሩ ሊቀመጥ የሚችል አይደለም አሉ ሊአነ ዛሂረሃ ምክንያቱም ዛሂሩ የቁርአን አንቀጽ እና የሐዲስ ዛሂሩ عندهم التشبيه እነሱ ዘንድ የሚያስይዘው ተሽቢህን ነው አሉ በላሃ ማዕና ለእሷም ትርጉም አላት ላ ያዕለሙሁ ኢላላህ አላህ እንጂ ማንም የማያውቀው አሉ ፈዩፈውዱነ ማዕናሃ ኢለላህ የእሷንም ጽንሰ ሀሳብ ትርጉም ያስጠጋሉ ودع الله ويزعمون أنه ويزعمون يمقتلوا أن هذه طريقة السلف يه سلف وش من قدنا بلي يمقتلوا إيه المسألة بعلفوا سلفنا لا فليس كلا لهم أنا وقد كذبوا على السلف بسلف وش دين السوج واش كتفوا ونسبوا إليهم ما هم براء منه الناس كتقربة عن ملكاكة ولا الناس أستقبباتك ونسبوا أستقون لأن مكنياتهم عقيدة السلف يسلف وشكو أقوام እምነት ኢስባቱ ሲፋቲላህ ዐዘ ወጀል የልቅናው ባለቤት የሆነውን የአላህን ስብሓነ ወተዓላ ባህሪ ማጽደቅ ነው። ከማ ደለ ዐለይህ አልኪታቡ አልዐዚዝ አዎ አሸናፊ የሆነው ቁርአን ምን ባለው ባመላከተው ወሱነቱ ነበዊያ ነቢያዊ ማለት ነው ሱና ፈለግ ባስፈረደው ማጽደቅ ነው። ዋና ሀላ ዛሂሪሃ እሷም በዛሂሯን ዋና ሀላ ዛሂሪሃ እሷ እንዴት ነች ከተባለ በዛሂሩ ማስቀመጥ ነው። ቁርአንና ሐዲስ ባለው መልኩ ወዩፈሲሩነ መዕናሃ ትርጉሟንም ይተረጉሟታል። የአላህን ስብሓነ ወተዓላ ምን ባህሪ አላማ የሊኩ ቢጀላሊላህ አላህ በታላቅነቱ እንደሚገባው ይተረጉማሉ። እኛ ማዕናውን አናቀውም ብለው ዝም አይደለም የሚሉት። ወላ ዩፈዊዱነሃ አይ አላህ ነው ያውቀው ብለው ወደ አላህ አያስጠጉም። በል ሂየ ዒንደሁም ሚነል ሙሕከም እንዲያውም የአላህ ስብሓንሁ ወተዓላ ስምና ባህሪ ከምን ውስጥ ነው? ሙሕከም ከሆኑት የቁርአን አንቀጾች ውስጥ ነው። ሙሕከም ማለት ምንድን ነው? ግልጽ ድንጋጌን ምን ያለ ያዘለ ማለት ነው። ተግባብተናል። ቁርአን በስንት ስንት አይነት ይዘት አለው? ሙተሻቢህና ሙህከም ማለት ነው። ሙተሻቢህ ሙጥለቅ የለም ብዬ ከዚህ በፊት ደጋግሜ ተናግሬያለሁ። በሁሉም ሰው ላይ የሚመሳሰል አለ እንዴ? በሁሉም ላ ከኢልማችን አንፃር አንዳንዱ ላይ ምን ሊልበት ይችላል? ሙተሻቢ ሊሆን ይችላል። ግልጽ ነው። ግን የእውቀት ባለቤቶች ደግሞ አላህ የመረጣቸው ያውቁታል። እኛም ደግሞ ከነሱ ምን ምን እንቀነጭባለን፣ እንወስዳለን ማለት ነው። ሐቂቃው ላ ሚን ሙተሻቢህ የአላህ ስምና ባህሪያቶችን በተመለከተ ከሙተሻቢህ የሚመደብ አይደለም። ቃለ ረሒመሁላህ አላህ ይዘንለትና ንግግሩን ቀጠለ እንዲህ ሲል ወአማ አላ ቀውሊ አካቢሪህም እንደነሱ ታላልቆች ንግግርማ ያኒ ኑፋቱ ሲፋት የአላህን ስብሓነ ወተዓላ ባህሪ ውድቅ እንደሚያደርጉት ማለት ነው። ኢነ መዓኒ ሀዚህ ኑሱስ የነዚህ ማለት ነው መረጃዎች ግልጥ ነው። የነዚህ መረጃዎች ማለት ነው ትርጉም አልሙሽኪላ ምንም የሚያሻማ የሚያማታ አልሙተሻቢህ የተመሳሰለ ነው። ላ ያዕለሙሁ ኢላላህ አላህ እንጂ አያውቀውም አሉ። ወይነ ማዕናሃ እነሆ እኮ የእሷ ማዕና አለዚ አራዳሁ ላህ ያ አላህ የፈለገው ቢሃ በሱ ሁወ ማ ዩጂቡ ሰርፉሃ ምን የሚለው ነው አሉ እምናዞረው ነው አሉ ማዕናውን አላህን የሚያውቀው አሉና ደግሞ ሲላቸው ምን ያደርጉታል ማዕናውን ያዞረው ነው ይሄ ነው አላህን የሚያውቀው ብለው ማዕናውን ይተረጉማል በል የዳሁ መብሱጠታኒ በል ቁወታሁ ምኑ ቁዋው የተዘረጋ ነው ብለው ይላሉ ማዕናውን አዙሮ ማለት ይሄንን ነው ታዲያ አላህ የሚያውቀው ዛሂሪያ ፋላከው ሊአውላኢ እንደነዚህ ሰዎች እኮ ንግግር ከሆነ አለ የአላህን ባህሪ ውድቅ የሚያደርጉት የኩኑ ልአንቢያ ወልሙርሰሉን ላ ያዕለሙነ መዓኒ ማ አንዘለ አላሁ ዐለይህም ማና አያውቀውም አንቢያዎች ሙርሰሎች አያውቁትም የእነዚህን ነገር የአላህ ስብሓን ወተዓላ ስምና ባህሪያቶችን በተመለከተ ማ አንዘለ አላሁ አለይህም አላህ በእነሱ ላይ ያወረደው ሚን ሀዚህ ኑሱስ ከእነዚህ ምኖች መረጃዎች ወለል መላኢካ እንዲሁም ምን አያውቀው መላኢኮችም አያውቁትም እንደነሱ አባባል ወለሳቢቁን አልአወሉን ቀደምት ማለት ነው ቀዳሚዎችም የመጀመሪያዎቹ ቀዳሚዎችም እነማን ናቸው ሙሃጂሮች አያውቁትም አንሳሮችም አያውቁትም ወሂነ ኢዲን እንግዲህ በዚህ ጊዜ ፈየኩኑ ማ ወሰፈ አላሁ ቢህ ነፍሰሁ አላህ ነፍሱን የገለጸበት ባህሪ ማለት ፊልቁርአን በቁርአን ውስጥ አው ከሲሩን ወይ አብዛኛው ሚማ ወሰፈ አላሁ ቢህ ነፍሰሁ አላህ ነፍሱን የገለጸበት ላ ያዕለሙ ልአንቢያ ማዕናሁ አንቢያዎች ምን ያሉትም ማዕናውን አያውቁትም በል የቁሉነ ከላመን ላ ያዕቅሉነ ማዕናሁ ማለት እንደውም አንቢያዎች የሚናገሩት ንግግር ምን የሚሉትን ነው ላ ያዕቂሉነ ማዕናሁ ምን የማይሉትን ነው ማዕናውን የማይረዱትን ነው ዝም ብለው ለሰው ልጅ የሚሉት ማለት ነው እንደነሱ አባባል ኢላ አንቃለ እንዲህ እስከሚለው ንግግር ቀጠለ ወማዕሉም እንደሚታወቀው አነ ሃዛ ይህ እኮ አባባላቸው ቁርአንን የነዚህ የአላህ ስብሓን ወተዓላ ስምና ባህሪ ትርጉም የሚያውቀው የለም ካሉ አብዛኛው ቁርአን እንደሚያወራው ስለ አላህ ስብሓን ወተዓላ ስምና ባህሪ ያወራል አይደል እንዴ የሆነ ነገር ያውና ያወራና ስለ አላህ ስምና ባህሪያቶች ነው የሚገልጸው እንደነሱ አባባል ከሆነ ወማዕሉም አነ ሃዛ ቀድሑን ፊ ልቁርአን ቁርአንን ምን ማለት ነው ችግር አለበት ብሎ መተቸት ነው ቀድሑን ፊ ልቁርአን ቁርአን ችግር አለበት ብሎ ምን ማለት ነው መተቸት ነው ወለአንቢያ አንቢያቶችንም ኢዛ ካነ አላሁ አንዘለ ልቁርአን አላህ ምን ከሆነ ቁርአንን አውርዶት ከሆነ ወአኽበረ አነሁ ጀዓለሁ ሁደን እሱ ምን ብሎ ሲያበቃ ይህ መመሪያ ነው ብሎ ሲያበቃ ወበያነን ሊናስ ለሰው ልጆች ደግሞ ቅናቸው መንገድ የሚያብራራ ነው ብሎ ሲያበቃ ትርጉሙ አይታወቅም ካል እሱ እንደውም ቁርአን ለሌላው ማብራሪያ ነው እያለ ማፈረጥና ፊል ኪታቢ ሚን ሸይ ቲቢያንን ሊኩል ሸይ እያለ ነው የሚናገረው። እንዲህ ብሎ ሲያበቃ ትርጉሙ አይታወቅም ከተባለ አዎ ቁርአንን መተቸት ነው። ወአመረ ረሱል መልእክተኛውም ደግሞ ወአመረ ረሱል መልእክተኛውንም አዘዘ ማ ማ ሴቶች ማ አላህ አዩበልغ البلاغ المبين ግልጽ ማድረስን ያደርሱ ዘንድ ወአዩበይነ ሊናስ ለሰው ልጆችም ይገልጹ ዘንድ አላህ አዘዛቸው። ታዲያ ይሄንን ግን አታውቀውም ተወው ለሰው ልጆች አብራራ ግለጽ እያለ ይሄንን ግን ተው እንዳታብራራላቸው እሺ ማን አሁን ይህም ብቻ ነው ማቀው ብሏል አላህ ማ ቃል አላለም አላህ ወአዩበይነ ሊናስ ማ ኑዚለ ኢለይህም ወደ እነሱ የተወረደውን ነገር እንዲያብራራ ነበር አላህ ስብሓነ ወተዓላ መልእክተኛውን ያዘዘው ወአመረ አላህ ስብሓነሁ ወተዓላ አዘዘ በምን ቢተደቡር ልቁርአን ወዐቅሊህ ቁርአንን በማስተንተንና በመረዳት ላይ ወማ ሃዛ ይህ ከመሆኑ ጋር አላህ ቁርአንን አስተንትኑ ከማለቱ ጋር ፈአሽረፈ ማ ፊሂ በውስጡ ፈአሽረፈ ማ ፊሂ ፈአሽረፉ ፈአሽረፉ ማ ፊሂ በዛ ውስጥ ካለው ደግሞ ትልቅ የሚባለው ማለት ነው። ላቅ ያለው ደግሞ ወሁወ ማ አኽበረ ቢሂ ረቡ አን ሲፋቲሂ አላህ ስብሓነ ወተዓላ ስለ ባህሪያቶቹ የተናገረበት ነው። እንደሚታወቀው አው አን ከውኒሂ ኻሊቀን ወይም እሱ ፈጣሪ ስለመሆኑ የተናገረበት ነው። ሊኩል ሸይ ለሁሉም ነገር ወሁወ ቢኩል ሸይን ዓሊም ምሳሌ እሱ በሁሉም ነገር ላይ ምንድን ነው አዋቂ ነው። አዋን ከውኒ ወይም ስለመሆኑ ተናገረ። አመረ ወነሃ አላህ አዘዘ ከለከለ። ወዋዓደ ወተዋዓደ ቃል ኪዳንን ቀጠሮ ሰጠ። ወዋዓደ ማለት የጥሩ ቀጠሮን ሰጠ። ወዋዓደ እንዲሁም አላህ ዛቻን ሰጠ። قلت يا ولا يمت فونا قرما لتنجيبلوا لا تقفى اندمي كتا أو أما أخبر به ويمس دقم الله سبحانه وتعالى سلتنا قروا عن اليوم الأخر سلمة الرشوكا لا يعلم أحد معناه من قالوا الله من قاله سل اخر قروا من قالوا ماله لا يعلم أحد معناه يتناقروا نقر هلا የተናገረውን ነገር ሁላ ላ ያዕለሙ አሐዱ ማዕናሁ ማንም ማዕናውን አያውቅም አለ። ፈላ ያዕቂል የሚረዳ የለማ ወላ የተደበር ማንም ማስተንተን የለበትም ብሎ እንደገለጸው ነው ያደረጉት እነዚህ ሰዎች እንዳባባላቸው ከሆነ ማለት ወላ የኩኑ ረሱሉ መልእክተኛውም ሊሆን አይችልም። በየነ ሊናስ ለሰው ልጆች ምን ያለ የገለጸ ያብራራ ማኑዚለ ኢለይህም ወደ እነሱ የተወረደው ነው። ወላ በላገል ሙቢን ነቢዩም ግልጽ ማድረስን አላደረሱም። ምክንያቱም ስለ አስማው ሲፋት ምን አላሉልንም፣ አልገለጹልንም ማዕናውም ብሎ እንደማለት ነው። ወቃለ ረሒመሁላህ አላህ ይዘንለትና አሁንም ንግግሩን ቀጠለ ይላል። ናፊየን ሀደል ቀውል አን ሰለፍ ይህን ንግግር ሰለፎች ላይ የለጠፉት ያለ አግባብ የተለጠፈላቸው ታፔላ ነውና ናፊየን ሀዘል ቀውል ይህንን ንግግርን ውድቅ ከማድረግ አንጻር ግልጽ ነው። ሰለፎች እንዲህ አይነት አቋም ይዘዋል ብሎ ከማለታቸው አንጻር የተናገረውን ንግግር እንዲህ በማለት መልስ ይሰጣል። ወአማ ኢድኻሉ አስማኢላህ ወሲፋቲህ የአላህ ስምና ባህሪያቶችንማ ማስገባት አው ባዕድ ዛሊከ ويكفلن مالت نوكا الله سمنا بحريات وجس من المتشابه المتشابه مكتت الذي لا يعلم تأويله إلا الله يسون ترقم ما أكو الله انجي بلو لزام اسكمت أو اعتقال وإما نتعرق ومياس أن ذلك هو المتشابه السوك متشابه نو الذي استأثر الله بعلم تأويله يبعن بماوك الله بجي تمرت أبت بلو مالت የማይገባ ነው ፈነቁሉ ብለን እንላቸዋለን ላሉት ሰዎች መደሊሉ አላ ዛሊክ ንገሩን እስቲ አላህ ብቻ ነው እሱን የሚያውቀው ብሎ ላለው ምን ስጡን መረጃችሁ ምንድነው ብለን ነው እንጠይቃቸዋለን መደሊሉ አላ ዛሊክ ለምን ምሳሌ አላህ ስብሓን ወተዓላ ስንት ነገሮችን ቁላ ያዕለሙ ልገይበ ኢላ አላህ አላህ ስብሓን ወተዓላ እነዚህ ያላቸው የጠቀሳቸው ነገሮች አለ አር ማንም አያውቀው ብሎ ወማ ተድሪ ነፍሱን ማዛ ተክሲቡ ገዳ ገዳ ወማ ተድሪ ነፍሱን ቢአይ አርድን ተሙት ይህንን አሁን ምሳሌ ማንም አያውቀውም አላል ይሄ አሁን በግልጽ መረጃ አለ አይደል እንዴ ሌላኛው አላህ ስብሓነ ወተዓላ ምን ውስጥ وعنده مفاتيح الغيب لا يعلمها ኢላሁ ከዛ ብሎ ከዛ ውስጥ የጠቀሳቸው ነገሮች ምን አለ? በአርሐም ውስጥ በምን በማህፀን ውስጥ ያለ ልጅ ማን እንደሆነ ማለትም ሴቷ ያረገዘችው ምን እንደሆነ የሚያውቅ ማን የለም አላህ እንጂ ማንም የለም ማለት። እንዲሁም ደግሞ አላህ Subhanahu Ta'ala ምን ዝናብ መቼ ሊዘንብ እንደሚችል የሚያውቅ ማንም የለም። እንዲህ እያለ ይጠቀሳቸዋል አይደል እንዴ? ምሳሌ መታተቁሙ እንደውም አላህ ስብሐ የስአሉነከ አን ሰዓቲ አያነ ሙርሳሃ ፊማ አንተ ሚን ዚክራ ለነቢዩ ኩን አንተ ራሱ ምንም እውቀት የለም ስለዚህ አለች። ነቢዩ አለይሂ ሰላቱ ወሰላም እንዲሁም ለጅብሪል ሲጠይቃቸው ምን አሉ? ስለ ቂያማ ሲጠይቃቸው ምን አሉ? መል መስኡሉ አንሃ ቢአዕለመ ሚን ሳኢል አይደል ብለው ነው የመለሱለት። እሺ ስለዚህ እናንተ ስለምትሉ ስለ አስማው ሲፋት ደግሞ ማንም አያውቀውም አላህ እንጂ ላላችሁት እስቲ ደሊል ስጡን ነው የምንለው። ፈኢኒ ማ አዕለሙ አን አሐደን ሚነ ሰለፊ ልኡማ ወላ ሚነ ልአኢመቲ ወላ አሕመደ ስብሓንላህ ወላሂ እንዴት እንደገለጸው ተመልከቱ። ፈኢኒ አለ እኔ እኮ ማ አለም አላውቅም አለ ኬት አን አሐድን ሚነ ሰለፍ ከሰለፎች ከአንዳቸውም አላቅም አለ።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 ትክክል፣ አንድም አሊም አይታወቅም ሙተሻቢህ ነው ብሎ ያለ ከዑለማዎች ነው የተባለው። እሺ ከዑለማዎች ነው የተባለው። ልብ በል هو الذي ምንድነው? ይህንን ትርጓሜውን አይተናል ከዚህ በፊት መሰለኝ። መተርጎም አያስፈልገንም። ወነፋ አላህ ውድቅ አደረገ አን ያዕለመ አሐዱን ማዕናሁ እ የእሱም ማዕና ማንም እንደማያውቀው ወጀዐሉ አስማኢላሂ ወሲፋቲህ የአላህ ስምና ባህሪያቶችን አደረጉት ቢመንዚለት ልከላሚ ልአዕጀሚይ ልክ እንደ አዕጀሚይ ንግግር እኮ አደረጉት። ግልጽ ነው። አዕጀሚ ማለት ማለት ከአረብ ከአረብ ውጪ ያለ ንግግር ሁላ ይባላል። አደረጉት አለ አለዚ ላ ዩፍሃም ያ ምንም አይሉት እማይረዱት ማን ነው። ወኢነማ ቃሉ ከሊማትን ለሃ መዓንን ሰሂሓ ወኢነማ ቃሉ እነሆ እኮ እነሱ ያሉት ከሊማትን ንግግር ቃላት ናቸው። ለሃ ለእሷ መዓንን ሰሂሓ ለእሷ ምን ያላት ትክክለኛ ትርጉም ያላት ነው። ቃሉ ብለው አሉ ፊ አሐዲስ ሲፋት በሲፋ ላይ የሚያወሩ ሐዲቶችን በተመለከተ ምን አሉ? ሰለፎች ማለት ነው። አሁን ሰለፎችን ነው እያለ ያለው አይደል? እኔ አላቅም አንድም ዑለማ እንዲህ ማለት ነው። ወይነማ ቃሉ ነው። እሺ ወይነማ ቃሉ እነሆ እኮ ያሉት እነማ እነማ ሰለፎች እነሱ ሰለፎች ሙተሻቢ ነው ብለዋል ነው አይደል የሚለው። እሱ ግን ምን አለ ሰለፎች እኮ ያሉት ከሊማት ላህ በአሁኑ ማወጣው እንዳለ ወርቅ ሽት ምን ምን አስሞ ሲፋት ላይ ብቻና ብቻ በደንብ አድርጋችሁ አጡ። ወኢነማ ቃሉ እነሆ እኮ ያሉት ከሊማቲን ቃላት ናቸው። ለሃ መዓኒን ሰሂሃ ለእሷ ምን አላት? ትክክለኛ ትርጉም አላት። ትርጉም የላትም አይደለም ያሉት ቃሉ ብሎ አሉ ፊ ሐዲስ ሲፋት በሲፋ ዙሪያ ላይ የሚያወሩ ሐዲሶችን በተመለከተ ደግሞ ምን አሉ? ቱመሩ ከማ ጃአት እንደመጣች ማሳለፍ ነው አለ። ማዕና የሌላት አይደለም። ማዕና በመጣችበት ማዕና ምን እንላታለን? እናሳለን። ሰሚ ሰሚዕ ነው። ሌላ ምን አለው? ትርጉም አለው? ሌላ የለውም። ሰሚዕ ነው። የዳው የዳው የምታውቀው ትርጉም ነው። የድ ሌላ የለም። ወነሃው ከለከሉ አን ተእዊላቱል ጀህሚያ ከጀህሚያ ተፍሲር ከማዞር ማለት ነው ታዊላት الجهميه ከጀህሚዮች ማዞር ወረዱሃ መለሷት ወአብጠሉሃ እንደውም ምን አሏት ወረዱሃ ምን መለሷት ወአብጠሉሃ ውድቅም አደረጉ አለቲ ያቺ መድሙነሃ ይህንን አይነት አካሄድ መሄድ የቁርአን አንቀጾችን መመለስ ውድቅ ማድረግ አለቲ ያቺ መድሙነሃ በውስጧ እኮ ያከተተችው ታዕጢሉ ኑሱስ የቁርአናዊና ሐዲሳዊ መረጃን ምን ማድረግ ነው? ታዕጢል ማድረግ ነው። ምን ማለት ነው ታዕጢል? እ ታዕጢል ምን ማለት ነው? እ ማራቆት አይደል? ማራቆት ነው፣ ውድቅ ማድረግ ነው። አማደለት ደለት አለይህ ካመላከተችበት ወኑሱሱ አሕመድ የአሕመድን መረጃ ወለአኢማ አኢመቱ ለአርባ ያመጡትን መረጃ قبله كسو بفيت بيون يالوت بينتون من دنو على قلصن في أنهم كانوا يبطلون أنهم نسون دنبرو من دونو يبطلون تأويلات الجهمية يجهمي يوچن ما زور مك البس ورك اندم يادرقو يكرون النصوص على ما دلت عليه من معناها የመጡትን በአስማው ሲፋት ላይ የመጡትን መረጃዎችን በምን ያረጋግጣሉ? በመጣበት ምን ማዕና ማለት فهذا اتفاق من الأئمة ይህ አኢማዎች እንግዲህ ተስማምተውበት የሄዱበት ነው አላ አነሁም ያዕለሙነ ማዕና هذا المتشابه የእነዚህ እነሱ ሙተሻቢህ ያሉትን ማለት ነው ትርጓሜ ምን እንደሚሉ እንደሚያውቁ ወአነሁ ላ ዩስከት አን በያኒሂ እሱን ከማብራራት ደግሞ ዝም አይባልም። وتفسيره እሱንም ምን ከማለት ከመተርጎም አንተ እጅ ብለህ ትእትዝበል አፍ ሊይዝ እንኳን ይሞክራል። እጅ ፊት ምናምን ትላለህ ይላል። ያው ይህንን ትርጓሜ የማያውቀው የለም ብለው ማለት ነው። ግልጽ ነው። እነሱ ተሳቀው ሰውን ለማሳቀቅ ይሞክራሉ። እነሱ ተሳቀው ያለማወቅ ማለት ነው። ግልጽ ነው። አለማወቅ ነው። በል እንዲያውም አሉ ዩበይኑ ወዩፈሲሩ ያብራራሉ ምን ያሉ ይተረጉማሉ ቢትፋቅ አኢማ አኢማዎች አንድ በሆኑበት ምን አላቸው አቋማቸው ማን ምን ገይሪ ተሕሪፊን ያለ ምንም ምን ማለት ማዞር ለሁ አመዋዲዒህ ካለው ምን ቦታ ምንም ሳያዞሩ አው ኢልሓድን ፊ አስማኢላሂ ወአያቲህ በአላህ ስሞችና ምን ተአምራቶች ላይ ምን ሳይሉ አያቲ አንቀጻቶች ላይ ምን ሳይሉ ሳይክዱ ማለት ነው። አፎ በዚህ አይነት መልኩ ነው ሲሄዱ የነበሩት። ሀዛ ማ ቀረረሁ ሼኹል እስላም ኢብኑ ተይሚያ። ይህ እንግዲህ ሼኹል እስላም ምን ያለው ነገር ነው ያረጋገጠው የሆነ እውነታ ነው። ወሐካሁ ይህን ደግሞ ንግግር አውግቶልናል። አኒል አኢመቲ ወሰለፍ ከአይማዎች ከዲን ታላላቅ መሪዎችና كسلفوش إهن النجار أو بتولنا النص من دي بلوال بلو مالتنا أنهم نوكو سلفوش لا يجعلون نصوص الصفات بس نو الصفات لما تمرجوشن آدركم من المتشابه كمتشابه والله أهل السنة والجماعة والله بتامكم ميهركا من قد حقيقة نملاتكم من بك فلسفة النيل اللي كون بقول ما كيد ምንም ቁርአን አለ ትቀበል፣ ሐዲስ አለ ትቀበላል፣ ሰለፎች ሄደውበት ትሄዳለህ። በቃ ከዛ ውጪ ልመርቅ መጨናነቅ የለም። ምንም በቃ እኔ እንዲህ ላድርግልን ለዲኑ ምንም አይነት ስሌት አልተጠየቅም። በዲናችን ላይ ግልጽ ነው። ተግባባን። መጨመር መቀነስ ምናምን አያስፈልም። ማባዛት ምናምን የሚባል ማካፈል የሚባል ነገር የለም። ያለውን ነገር ይዘምን ማለት ነው መሄድ ብቻ ነው። ከአንተ ምንም አይፈለግም። በቃ ምንም አትጨናነቅ ነው። በቃ ይሄ ነው በቃ መንገዱ። አነሁም እነ እኮ እነሱ ላ የጅዓሉነ ንሱሰ ሲፋት ምን አልሙተሻቢህ አለዚ ላ ዩፍሀም ማዕናሁ እነሱ ገና የነ ሌኒንን ፍልስፍና የምን የለቃቀሙ ቡትቲ ማለት ነው። ግልጽ ነው። ቅራቅምቦ የጎተቱ ራሳቸውን የማይገባበት ውስጥ ከተው ያንቦራጭቃሉ። ግልጽ ነው። እነሱ ለዱንያም አይሆንም እንኳን ለአኺራ ጉድም መንገድ አይደለም። ላ ዩፍሐሙ ማዕናሁ ወየጂቡ ግድ ይላል ተፍዊዱሁ ላ ዩፍሐም ማዕናው ማዕናው ማንረዳው ነው። ወየጂቡ ተፍዊዱ ወደ አላህ ማስጠጋት አለብን ብለው አይሉም ነበር። በልካኑ ያዕለሙነ እንደውም ያውቁ ነበረ ማዓኒ ሀዚህ ኑሱስ የእነዚህም መረጃዎችን ማለት ነው ትክክለኛ ትርጉማቸውን ያውቁ ነበረ። ወዩፈሲሩና ይተረጉሙ ነበረ። ኢነማ ዩፈውዱነ ኢልመ ከይፍየቲሃ እነሱ ወደ አላህ የሚያስጠጉት ምንድን ነው? ሁናቴውን ነው አይደል ሁኔታውን አይደል ሁኔታውን ነው ወደ አላህ የሚያስጠጉት። ምሳሌ አላህ ከአርሽ በላይ እስተዋ። አልስቲዋኡ መዕሉሙን ወልኬፍየቱ መጅሁሉን ወልኢማኑ ቢሂ ዋጅቡን ወሱአሉ አንሁ ቢድዓቱን ከይፍያው ምን አለን መጅሁል አይታወቅም አላህ ብቻ ነው የሚያውቀው በቃ ከይፍያው የምናውቀው እጅ አለው ከይፍያው እናውቀዋለን አናውቀውም በቃ አላህ ነው ው በቃ ሰሊም በቃ ከምንም የጠራ እኮ አካሄድ ኬፍኛውን ያናቀውም እሱ እንዳለው ብለናል። ኬፍኛው የሚያውቀው አላህ ነው። ሁሉም ነገር ነው በቃ አስማው ሲፋት ላይ ያለው ሁላ በዚህ አይነት ቃይዳ ነው የምንሄደው። አልየዱ መዕሉሙን والكيفية مجهول والإيمان به واجب ወስዋሉ አንሁ ቢዳት ወስዋሉ አንሁ ቢዳቱ ማለት እጁ እንዴት ነው ምናምን ብለህ መጠየቅ ራሱ በቃ ፈጠራ ነው። ማን ሰውስ ግባ አለ? አይ እነሱ ራሳቸው እኮ ገብተዋል ሳያውቁ ማለት ነው። እንዲህ እንደ ሰው ነው ምናምን። እኔ መች ገባ አንተ ነው የገባ እንደውም ቢዳ ውስጥ ነው የገባ በል ግልጽ ነው። ኬፍያውን እየፈጠርክ ያለው አንተ። እኔ መች አልኩኝ? እኔ ምንም ያልኩት ነገር የለም። ወኢነማ ዩፈዊዱነ እነሆ እኮ የሚያስጠጉት ኢልመ ኬፍየቲሃ የኬፍያዋን እውቀት ነው ኢለላህ ዐዘ ወጀል كما قال الإمام مالك إمام مالك እንዳሉት وغيره الاستواء معلوم አሉ አላህ ከአርሽ በላይ መሆኑ መደላደሉ ከአርሽ በላይ መሆኑ ምን ያላል የሚታወቅ ነው። ወልከይፍ መጅሁል ከይፍያውን በተመለከተ ግን መጅሁል ነው። መጅሁል ማለት ማለት የማይታወቅ ነው። ራሱ ብቻ ነው የሚያውቀው አላህ። ወልኢማኑ ቢሂ ዋጅቡን እ በዛ ደግሞ ማመን ምንድን ነው አሉ ግድ ነው አሉ እ ወሱአሉ አንሁ ቢድዓቱን ስለሱ መጠየቅ ደግሞ ምንድን ነው ቢድዓ ነው። እንዴት ነው አርሽ ላይ እንዴት ሆኖ ነው የተቀመጠው ብሎ መጠየቅ ግልጽ ነው፣ ቢዳ ነው። ብትጠይቅም መልስ አታገኝም። በመሰረቱ አንተስ ራስ ማን ጠይቃለህ? ግልጽ ነው። قال الإمام ابن كثير الإمام ابن كثير ደግሞ ብሎ ይላሉ ዋማ ቀውሉሁ እነሆ እኮ ንግግሩ ዋማ ቀውሉሁ ተዓላ ثم استوى على العرش فللناس في هذا المقام مقالات كثيرة አላህ ከአርሽ በላይ ثم استوى الله ከዚያም ሆነ ከምን አለል አርሽ ከአርሽ በላይ ሆነ የሚለውን የቁርአን አንቀጽ በተመለከተ ፈሊናስ ለሰው ልጆች ያላቸው ትርጓሜ ፊ ሀዛ ልመቃም መቃላቱን ከሲራ ብዙ ትርጉም አላቸው። ጅደን በጣም እኛ እንግዲህ እስተዋ አለል አርሽ አላህ ከአርሽ በላይ ተደላደለ፣ አላህ ከአርሽ በላይ ሆነ፣ አላህ ከአርሽ ላይ ወጣ፣ እንዲህ እንዲህ ብለን በአራት ሬኬፍያን ተረፉ። ይሄ ከሰለፎች የተገኘ ነው። ግን ያው የሚለው ለሰዎች ብዙ ንግግር አላቸው የሚለው ከትክክለኛው ጎዳና የወጣውን ነው የሚለው ለይሰ ሀዛ መውዲዑ በስጢሃ ኪታቡን ነው። ይህንን እንግዲህ አሁን ሁሉንም አብራርቼ ቁጭ የማደርግበት ቦታ አይደለም ማለት ነው። ግልጽ ነው። ይሄ እንደው በቃ የእነሱንም የዛንም የዛን እያመጣው እንደው ማስቀመጥ አይደለም ማለት ወኢነማ ነስሉኩ ፊ ሀዛ ልመቃም በዚህ እንግዲህ ቦታችን ላይ ሊኩል من لكل መቃሊ መካን ولكل مكان መቃል ወሊኩሊ መቃሚን መቃል እንደሚባለው ማለት ምን አለ ወይነማ ነስሉኩ ፊ ሀደል መቃም በዚህ እንግዲህ ምን ላይ አለ ቦታ ላይ የምንጓዘው መዝሀቡ ሰለፍ በዚህ እንግዲህ ሁኔታችን ላይ የምንሄደው በዚህ ሁኔታ ላይ የምንጓዘው ሰለፎች በሄዱበት ነው አለ ሷሊህ ሰለፉ ሷሊህ በሄዱበት مان بيدبت فت مالك قال الله كل ما يتكسر مالك ابن أنس ولا أوزاعي أوزاعي بيد والثوري سفيان الثوري بيدبت والليث ابن سعد بيدبت والشافعي شافعي بيدبت أحمد إسحاق ابن راهوية بيدبت وغيرهم من الأئمة المسلمين ليلوتشم علماء علماء المسلمين يا مسلموش تعالى الله منوش መሪዎች ቢሄዱበት ነው የምንሄደው። ቀዲመን ወሐዲታ ቀዲመን ሲባል ቀደምቶች ቢሄዱበትም ወሐዲተን አሁን ላይም ያሉት ዑለማዎች ቢሄዱበት እንጂ አሁን የመጡት እና አብደላል ሐረሪ መሰሎቻቸው በሄዱበት ሁኔታ አይደለም የምንሄደው ማለት ነው። ነዓም መፍሁም ግልጽ ነው አለ ወሁወ እሱ እኮ ኢምራሩሃ እንዴት ነው ካላችሁ ወሁወ እሷ ኢምራሩሃ በአስማው ሲፋት ዙሪያ ላይ የሚዳስሱ መረጃዎች ሲመጡ ኢምራሩሃ ምን ማለት ነው? ማሳለፍ ነው። ከማጃት ምን እንዳለች እንደመጣች ማሳለፍ በቃ ትርጉሟ ነው እኮ ሚን ገይሪ ተክይፍ ያለምንም ኬፍያ መስጠት ወላ ተሽቢህን ያለምንም ማመሳሰል ወላ ተዕጢልን ያለምንም ማራቆት ወዛሂሩል ወዛሂሩል ሙተባዲር ወዛሂሩ ዛሂሩ እኮ አለ እንደው እውነታው በግልጽ የምትረዳው አልሙተባድር ኢላ አዝሃኒል አልሙተባድር ተሽቀዳድሞ የሚገባው ኢላ አዝሃኒል ሙሸቢሂን እነዛ የአላህን ስብሓነሁ ወተዓላ ስምና ባህሪ የሚያመሳስሉ ሰዎች አቅል ውስጥ ቀድሞ የሚገባባቸው ግን መጀመሪያውኑ ችግር ስላለባቸው መንፍዩን አኒላህ ይላሉ። ይህ ካላ የተወገደ ነው ይለዋል። ምኑን ነው ግን እያስወገደው? አቅላችሁ ልኩ የመጣው ነው ውድቅ የሚያደርጉት። እኔስ መቻልኩኝ ትለዋል። እንዲህ አንተ እንደ አላህ አንደኛ እጅ አለው ትላለህ ይላል። እኔ መቻልኩኝ አቅል ላይ ተሽከዳድሞ መጥቶ አንተ ቁጭ ያለብህ ማመሳሰል ስለሆነ ነው። ግልጽ ነው። እኔ መቻልኩኝ በቃ እጅ አለው ነው እንጂ እንደኔ ብያለሁ። ፈኢነ አላህ አላህ እኮ አለ ላ ዩሽቢሁ ሸይኡን እነዚህ ሰዎች ተቸገሩ እኮ በጣም ተቸገሩ። ቆይ እነሱ ምን እዛ ውስጥ አስገባቸው አለ። መጀመሪያ ምን ታረጋለ? አቅል ውስጥ ምን ታረጋ? አላህ የሚመስል ምንም እንደሌለ ካወጣ በኋላ በቃ ሁሉንም አጽድቅ። ሁሉንም ብታጥ ፍልከውን ብታጸድቅ ለአላህ ማለት ነው። እሱ የወሰፈበት ምንም እንደማይመሳሰል ታውቃለህ። ገባ? እነሱ ግን በቃ መጀመሪያ ውድቅ ለአላህ የሚገባውን ማላቅ አላላቁትም ማለት ነው። ላ ዩሽቢሁ ሸይኡን ሚን ኸልቂሂ الله كو كفترانوان ميمثل لهم ليس كمثل شيء وهو السميع البصير له بل الأمر كما قال الأئمة إيكو أئمة واشتال لك يدين مريوش اندالوتنا منهم كالنسوس نعيم بن حماد الخزائي اندانو شيخ البخاري بخاري تالك شيخنا ይህ يا بخاري بخاري እናውቃለን قال ቡኻሪ بخاري سما كمان محمد بن اسماعيل ابن ابراهيم ابن المغيرة ابن بردزرة ምናምን ብለን ተምረናል ቡኻሪ የእሳቸው ሼክ ነበረ ቃለ ብሎ አለ መን ሸባህ አላህ ቢኸልቂህ አላህን እኮ ከፍጡራን ጋር ያመሳሰለ ፈቀድ ከፈር ወመን ጀሃደ ማ ወሰፈ አላሁ ቢህ ነፍሰሁ ይህንን አሳልፈናል አላህን ወመን ጀሃደ ያስተባበለ ማ ወሰፈ አላሁ ቢህ ነፍሰሁ አላህ ነፍሱን የገለጸበትን ፈቀድ ከፈር ክዷል ወለይሰ ፊማ ወሰፈ አላሁ ቢህ ነፍሰሁ ወላ ረሱሉ ተሽቢሁን አላህና መልእክተኛው ራሳ አላህን የገለጹበት ማለት ነው ውስጥ ምን የለም አሉ ተሽቢህ የለም ፈመን አስበተ ሊላህ ለአላህ እኮ ያጸና ያጸደቀ ማ ወረደት ቢህ ልአያቱ ሰሪሐቱ ግልጽ የሆኑት አንቀጻቶች የሚያመላክቱን ትን የመጡበትን ወለአኽባሩ ሰሂሐ ሰሂ አኽባሮች አኽባር የሚለው የሐዲስ ንግግርን ነው አይደል አለል እለዚ የሊቁ ቢጀላልላህ አላህ በታላቅነቱ በሚገባው መልኩ ያስቀመጠ ወነፋ አንላህ ከአላህም ውድቅ ያደረገ ተዓላ አላህን ማለት ነው ከምን አነቃኢስ ምንን ጉድለቶችን ወይም ጎዶሎ ነገሮችን ውድቅ ያደረገ ፈቀድ ሰለከ ሰቢለል ሁዳ ምንን ተጉዟል ቅናቸውን መንገድ ተጉዟል اللهم اجعلنا منهم هذا يقول مذهب السلف سلف وجدبت أكيدنا في أسماء الله بالله سمنا وصفات بحريات وشلي وهو السكو إثباتها ما تذكرون كما جاءت في الكتاب والسنة بقرآننا بحديث لي بمتوملكم من غير تشبيه لها لسوا من إنساننا مسحسل بصفات المخلوقين يا فطران من من ከፍጡራን ባህሪ ጋር ሳናመሳስል ወሚን ገይሪ ተዕጢልን ያለምንም ውድቅ ማድረግ ወነፊይላህ እሷን ደግሞ በቃ ውድቅ ማድረግና ማራቆት በል እንዲያውም ኢስባቱን ማጽደቅ ነው ቢላ ተሽቢህን ያለምንም ማመሳሰል ወተንዚሁ ሊላህ አላህን ማጥራት ነው ከማይገቡ ምኖች ባህሪያቶች ስሞች አለለን ባህሪያቶች ስሞች ቢላ ታዕጢልን ያለምንም ማራቆት አላ ሐድ ቀውልላህ ተዓላ ስንጓስ ታዲያ በአላህ ስብሓነ ወተዓላ ባስቀመጠው ንግግር ድንበር ላይ ተንተርሰን ለይሰ ከሚስሊህ ሸይኡን ወሁወ ሰሚዑል በሲር ብለን ፈመን ነሰበ ኢለ ሰለፍ ወደ ሰለፎች እኮ ያስጠጋ አነ መዝሀበሁም ተፍዊድ የእነሱ አካሄድ እኮ ተፍዊድ ነው ያለ ማለትም ማዕናውን አላህ ያቋል ብለው ነው የሚያልፉት። አስማው ሲፋትን በተመለከተ ማናው የሚያውቀው አላህ ነው ብለው ነው የሄዱት ብሎ ወደ ሰለፎች ያስጠጋ ፈቀድ ከዘበ በእነሱ ላይ ዋሽቷል፣ ወፍተራ ቀጣጥፏል፣ አለይም በእነሱ ላይ ወረማሁም እነሱንም ምን ብሏቸዋል? ተችቷቸዋል ማለት ነው። ወረማሁም ማለት ያው መጥቷ ወረማሁም ወርውሯቸዋል ማለት ነው። በቋንቋ ደረጃ እዚህ ጋር ግን ምን ተችቷቸዋል ማለት ነው። ቢማሁም በሪኡነ ሚንሁ እነሱ ከጠሩበት ውስጥ ተችቷቸዋል ማለት ነው፣ አጉድሏቸዋል ማለት ነው። ነስአሉላህ አልዓፍወ ወልዓፊያ አላህን ስብሓነ ወተዓላ ከዚህ አይነት ነገር እንግዲህ አፉ ይቅር ባልንና አፊያን ሰላም እንዲሰጠን አላህን እንለምነዋለን ይላል። አላሁመ አሚን። ነስአሉከ አልዓፍወ ወልዓፊያ ሚን ዛሊከ አልበላ ሐቂቀተ በጣም ብዙ ነገሮችን ነው በዚህ ትምህርት ውስጥ ዶክተር ፈውዛን አልፈውዛን የዳሰሱት። በጣም በጣም በሚገብ በቃ ሙሽቢ ይሄንን ከተረዳችሁ ማሻአላ በጣም ጥሩ። አው ትግል በሆነ መልኩ በቃ ያው እዛ ፈተና ላይ እንትን ላይ ስላወጣውላችሁ ሰሩት በደንብ ይገለጽላችኋል። ግጥሞች በደንብ አፍዙ። እዚህ ላይ ግልጽ ነው የመጡትን ግጥሞች ምናምን በደንብ አንብቡ። worksheet ላይም ለማንኛውም ጊዜ አመጣለሁ እኔ ግልጽ ነው የኢብኑ አልቀይም ግጥምም بارك الله فيكم ይህንን ይመስላል። እንዲያው እንደ ቀላል የሚታይ ነገር ይመስላል። ግን የተለያዩ ፊረቆች ይህንን ተንተርሰው ነው ምን ያሉት የተፈለፈሉት። ሐታ የእኽዋን አልሙስሊሚን ቃኢድ መሪ የሆነው ማለት ነው ሐሰን አልበና ራሱ የተፍዊት አካሄድን ነው የሚከተለው። ግልጽ ነው። ሙፈዊዳ ነው ኪታቡ ላይ አለ። ሪሳለቱል አኸውያ የሚለው ኪታብ ላይ የተፍዊት ችግር እንዳለበት የራሳቸው ማለት ነው እዛ ውስጥ የነበረ ታላቅ መሪያቸው ሐሰን አልባና እንዲህ ብሏል በኪታብ ብሎ የዘከረበት ሙናሰብ አለ መፍሁም نعم خير እዚህ ላይ ጥያቄ ካላችሁ ጠይቁ ወይላ ንዋሲል الكتاب ኪታቡ መጨረስ ስላለብን ፈጠን ፈጠን እያልኩ ነው እሺ በደንብ ነው የምንቀረው ቢዝኒላህ ለምን ያው የቀረን ትንሽ ጊዜ ስለሆነ እናገባድደዋል። ሳትረዱ ግን እንዳትሄዱ እሺ። እኔ ብሮጥም ሳትረጂ ብትሄጂ እኔ ተጠያቂ አይደለሁም። ሳትረዳ ብትሄድ እኔ ተጠያቂ አይደለሁም። እኔ በሚገባ መልኩ እያስረዳው ነው እየሄድኩ ያለሁት። በአጽንኦት መከታተል የእናንተ ፋንታ ነው። አላስሎ ሁለተኛው መሰረት አንደኛው መሰረት ምንድን ነበር የተማርነው? አሊማኑ ቢላህ አይደል እንዴ? በአላህ ማመን የሚባለው ነው። በቃ እስካሁን ወላሂ በአላህ ማመን የሚባለው ነው እስካሁን ስንማር የነበረው። ምን ያክል አቂዳ በጣም ትኩረት ሊሰጠው የሚገባ እውቀት መሆኑን ነው በዚህ ራሱ መረዳት እንችላለን። ግልጽ ነው። እንደው በአንድ ገጽ ምናምን የሚያልቅ ምናምን ነገር አይደለም። ብዙ ማለት እንችላለን። ቁርአኑላ ሙሉን አላለም እንዴ? ማ እብን ልቀይም ስለምንድን ነው አለ? ስለ ተውሂድ እኮ ነው አለ። በቃ ግልጽ ነው። ተውሂድ ነው አለ። በቃ ቁርአን ሙሉን እኮ ነው ያለው እሱማ ኢማ ፊ ተውሒድ ሩቡብያ ነው የሚያወራው ወይ ፊ ተውሂድ ልአስማይ ወሲፋት ነው አለ ወይማ ተውሒድ ልኡሉሕያ ነው ወይ ደግሞ ስለ ተውሂድ የታገሉ ሰዎችን ታሪክ ነው ወይም ደግሞ ተውሂድን ሲጻረሩ የነበሩ ሰዎች የደረሰባቸውን ስቃይ ወደፊት ስለ አኺራ ደግሞ ስትሄድ ተውሂድን ያሉ ሰዎች ፈላቸው እንደሚወጡ ወይም ደግሞ ተውሂድን የተጣረሩ ሰዎች መጨረሻቸው የት እንደሚሆን እኚህ የመሳሰሉትን ነገሮች ነው ይጠቅሰዋል በቃ ሐቂቀትን እስኪፈትሽ ይሄንን ነው በቃ ሌላ ነገር የለውም። ስለ ፊራውን ሲነግር ተውሂድን ስለያዘ ነው የተጻረረው። መጨረሻውንም ደግሞ ምን እንደሆነ ይነግራል። ሙሳ ስለ ሙሳ ሲነግር ተውሂድን በመያዙ ምን እንዳገኘ ከዛ ደግሞ መጨረሻ ላይ ደግሞ አኺራ ላይ ምን እንደሚያገኝ ግልጽ ነው። ይሄ ነው አለ በቃ። ስለዚህ ስለ አላህ በአላህ ማመን ብቻ ላይ ነው እስካሁን ስናወራ የነበረው በአላህ ማመን የሚባለው እስቲ ሁለተኛው አልአስሉ ሳኒ ሁለተኛው መሰረት ይላል አልኢማኑ ቢልመላኢካ ወይም ደግሞ አርካኑል ኢማን አይደል አርካኑል ኢማን ውስጥ ሁለተኛው ላይ ደረሰን አልኢማኑ ቢልመላኢካ በመላኢኮች ማመን ነው አልኢማኑ ቢልመላኢካ በመላኢኮች እኮ ማመን هو أحد أركان الإيمان الستة كسدست مالتنا إيمان مسرت الجاندنيون كما جاء في حديث جبريل حيث قال الإيمان أن تؤمن بالله وملائكته وكتبه ورسله واليوم الآخر وتؤمن بالقدر خيره وشره وقد جاء برقد متوال ذكر الإيمان ማመን እንዳለብን መወሳቱ መጥቷል ቢልመላኢካ በመላኢኮች መቅሩነን ቢልኢማን ቢላህ ሲመጣ እንደውም የመጣው በምንድን ነው በአላህ ከማመን ጋር ተጣምሮ ነው አንድ ላይ መጣው ፊ ከሲር ምን አልአያት አልቁርአንያ በብዙ ማለት ነው የቁርአን አንቀጾች ላይ በአላህ ከማመን ጋር አንድ ላይ ተጣምሮ ነው የመጣው ማለት ነው ከማ ቃለ ተዓላ አላህ ስብሓንሁ ወተዓላ እንዳለ كل آمن بالله وملائكته وكتبه ورسله كل آمن بالله كل بالله أمنوا وملائكته يتتامرون يمتو بما بملائكته وكتبه ورسله بمن بكتاب من الله زند بمتوت متحفوچم ورسله بملكتنيوچم امن له وكما في قوله تعالى ولكن البر ومن آمن بالله واليوم الآخر واليوم الآخر والملائكة والكتاب والنبيين ولكن البر النسبك من قالوا ولا مسراك ግልጽ ነው። እንዴት ወደ ምንን ትተህ ቤተል መቅደስን ትተህ ወደዛ ትዞራለህ ብለው ተቹ። ነቢዩ አለይሂ ሰላቱ ሰላምና ተከታዮችም ምን አለ አላህ ሱብሓነሁ ወተዓላ ግልጽ ነው። ይሄ አይደለም መልካም ስራ አለ። ይሄ አይደለም ይሄ አይደለም ዋናው ነገር አለ። ወላኪነል ቢራ ነገር ግን መልካም ስራ ብሎ ማለት من آمن بالله بالله بميكبا من يعلن يأمن واليوم الآخر بمترشوم كان يأمن والملائكة بملائكة وشم والكتاب بكتاب وشم والنبيين بنبيات وشم يأمن ملكام سريم البالوال والإيمان بالملائكة بملائكة وشمان المالت من مالت والإيمان بالملائكة بملائكة وشمان المالت يتضمن التصديق بوسطه ይይዛል፣ ያካትታል። አተስዲቅ ቢውጁዲን የመጀመሪያው እነሱ በመገኘታቸው ላይ ምን ማለት እውነት ማለት አለብን። መላይካን አይቻል አቅም ስለዚህ መላይካ የለም ማለት አንችልም። ግልጽ ነው። አንቺ አእምሮሽን ስላላየሽው አእምሮ የለሽም ማለት ነው። ግልጽ ነው። ባየሁት ብቻ ነው ማምነው የሚለው ሰው እንደዛ ነው። አእምሮውን አይቶታል። እኔ አእምሮዬን አላየሁትም፣ አእምሮ የለኝም ማለት ልቤን አላየሁትም። ግልጽ ነው። ልቤን ስላላየሁት ማለት ነው። በአይኔ ስላላየሁ ልብ የለኝም ማለት ነው። ግልጽ ነው። ስለዚህ እንዲህ አይነት ነገር የለም ማለት ነው። የመጀመሪያው ባናያቸው መላእክቶች መኖራቸውም ማመን አለብን ማለት ነው። ወአነሁም ነው እኮ እነሱ ዒባዱ ሙክረሙን የተከበሩ የአላህ ባሪያዎች ናቸው። ኸለቀሁም ላሁ ሊዒባደቲህ የፈጠራቸው ለምንድን ነው ከተባለ እሱን ለመገዛት ወተንፊዚ አዋሚሪህ የእሱን ትእዛዝ በመፈጸም ላይ ወልኢማኑ ቢአስናፊህም በእነሱ አስናፎች ሁላ ማመን አለብን። አስናፍ ማለት በአይነቷቸው አይነት አላቸው፣ እንዲሁ አይደለም። ግልጽ ነው። በአይነቶቻቸው ማመን ወአውሳፊም ባላቸው ባህሪ ገጽታ ማመን። እነሱም የራሳቸው ወስፍ አለው። ለሰው ልጆች ባህሪ እንዳለው ለመላይኮች ምን አላቸው? ባህሪ አላቸው። ወአዕማሊም በስራቸው እነሱም የስራ ዘርፍ አላቸው። አለቲ የቁሙነ ቢሃ ያ የሚቆሙበት ግልጽ ነው። የሚቆሙበት የሆነ ስራ አላቸው። በቃ ግልጽ ነው። የተሰጣቸው ኃላፊነት አለ። ሐስበ ማ ወረደ ፊል ኪታቢ ወሱና በቁርአንና በሐዲስ በመጣው መልኩ ማለት ነው ማስቀመጥ አለብን። ዝም ብለን እኛ እየፈጠርን እንዲህ ነው እያልን የምንሰጠው አይደለም። እነሱ በተጠቀሱት እንጂ እኛም የስራ ዘርፍ አንስታቸውም ሲፋውም እንዲህ ይመስላል ምናምን እያልን ዝም ብለን መቀጣጠፍ የለብንም። ወልኢማኑ ቢፈድሊሂም በእነሱ ታላቅነት ማመን አለብን። ወመካነቲህም ባላቸው ምን ቦታ ትልቅ ቦታ መካነቲህም عند الله አላህ ዘንድ ባላቸው ደረጃ ማለት ነው عز وجل وقد ورد في صحيح مسلم እነሱም በተመለከተ በሰሂህ ሙስሊም መጣ ዘገባ አለ أن الله خلقهم من نور። እነሱን የፈጠራቸው ከምንድን ነው ከኑር ነው ግልጽ መላይኮች ደግሞ ማን መላይኮች ከኑር ነው የተፈጠሩት። ጂንስ ከምንድን ነው? ኢብሊስ የተፈጠሩት ከነበልባል አ ሚማሪጂ ሚናር ከነበልባል እሳት የተፈጠረው ማለት ነው። ወሚማ የዱል ይህንን ከሚያመላክቱ መረጃዎች ውስጥ አላ የነሱ ታላቅነትን ወሸረፊም ልቅናቸውን በተመለከተ ከሚያሳየው ከሚያመላክተው ነገር ውስጥ የመጀመሪያው አነላህ ዩዲፉሁም ኢለይ እነሱን ሲጠቅስ አላህ ወደ ነፍሱ ያስጠጋቸዋል። ግልጽ ነው። ወደ ነፍሱ ነው ያስጠጋቸው። ኢለይ ኢዳፈተ ተሽሪፍ የማላቅ ማስጠጋት ግልጽ ነው። አለቋቸው ወደ ራሱ ያስጠጋል። ግልጽ ነው። አንተ ልጅ ልጅ የኔ ልጅ ስትልኮ እያከበርኮ እያላከው ነው። ግልጽ ነው። የራስ ልጅ የሆነውን ልጅ ብትልኮ ማላቅ አይደለም። ግልጽ ነው። ልጅ ቤት ውስጥ ቁጭ ልጅ ምናምን ይሄ ማላቅ አይደለም። ልጅ ግልጽ ነው። ያ ማን እንደሚሉት አንቢያዎች እንደሚሉት ማን እንዳለው ያ ቡነየ ላ ቱሽሪክ ቢላ ኢነ ሽርክ ለዙልሙን አዚም ግልጽ ነው። እኚህ የመሳሰሉ ማለት ስለዚህ ተሽሪፍ ነው ማለት ነው። ከቀውልህ ኢነላህ ወመላኢከተሁ ኢነላህ አላህ እኮ ወመላኢከተሁ መላኢኮችም ዩሰሉነ አለ ነቢይ በመልእክተኛው ላይ ውዳሴን ያደርጋሉ አለ። እንግዲህ አንድ ላይ አጣመር አይደል? ኢነላህ ወመላኢከተሁ የእሱም ምን መላኢኮች የማ የአላህ ወደ ራሱ አስጠጋቸዋል። የእሱ መላኢኮች የአላህ መላኢኮች ማለት ሰሉን አለ ወቀውሉሁ ተዓላ ወቀውሊሂ ተዓላ ኩሉ መን ኩሉን አመነ ቢላሂ ወመላኢከቲ ወመላኢከቲሂ ሁሉም አመኑ አለ በአላህና በሱ መላኢኮች በሱ እኮ ነው ያለው በሱ ወቀውሊሂ ተዓላ ወመን የክፉር ቢላሂ ወመላኢከቲ በአላህ የካደ በሱ ምኖች መላኢኮች በሱ እያለ ነው በቃ በእኔ በእኔ መላኢኮች የካደ እያለ ወቀውሊሂ ተዓላ من كان عدوا لله وملائكته من كان عدوا لله لله ጠላት የሆነ ወመላኢከቲ በሱ መላእክቶች በሱ በሱ ሲል እያላቃቸው ነው። ይሄ አንደኛው እንግዲህ ታላቅነታቸውን እ ከሚያመላክተው ውስጥ አላህ ወደ ራሱ ኢዳፈተ ተሽሪፍ የሚባለው ወይም የማላቅ ማስጠጋትን መጠቀሙ ነው ማለት ነው በቁርአን ላይ ወዩቅሪኑ ሱብሓነሁ ሸሃደቲህም ሌላኛው ታላቅነታቸውን ከሚያመላክተው ውስጥ አላህ እኮ የእነሱን ምስክርነት ምን አለው አጣመረ ማሻሃደቲ ከሱ ምስክርነት ጋር ወሰላቲህም የእነሱንም ውዳሴ ማሰላቲ ከሱ ውዳሴ ጋር አጣመረው ማለት ከቀውሊህ ተዓላ ሸሂደ አላሁ አነሁ ላ ኢላሃ ኢላ ሁወ ወልመላኢካ አያችሁ አላህን አለና ከዛ ማን አለ ወልመላይካ አንድ ላይ አጣመረ ማለት ኢነላህ ወመላኢከተው ዩሰሉነ አለ ነቢይ አንድ ላይ አመጣቸው ማለት ነው ወየሲፉሁም ሱብሓነህ ወየሲፉሁም ይወስፋቸዋል ሱብሓነሁ ብል በምን بالكرم والإكرام የተከበሩ ማለት ነው ሁለቱም ገለጻ የተከበሩ ታላቅ መሆናቸው ማለት ነው ምን በማለት አላህ ገለጻቸው? قال الله تعالى አላህ ስብሓንሁ ወተዓላ ብሎ ይላል بأيدي سفرة كرام بررة። ምን አለ አላህ ስብሓን ወተዓላ ቢአይዲ سفرة። ይህ እኮ በማን እጅ ነው የሚገኘው አለ አላህ ስብሓን ወተዓላ ቢአይዲ ሰፈራ የነዛ ጸሐፊ በሆኑት መላይኮች እጅ ነው የሚገኘዋል ቁርአንን ወይም አንዳንድ ዑለማዎች ደግሞ اللوح المحفوظ ን እንዳሉት ማለት بأيدي سفرة ጸሐፊ سفرة ማለት ጸሐፊ ማለት ጸሐፊ በሆኑት መላይኮች እጅ ነው የሚገኘው። ኪራሚን ምን በሆኑ በተከበሩትና በረራ ታዛዦች በሆኑት በረራ ታዛዦች በሆኑት በእነሱ እጅ ነው የሚገኘው አለ አላህ። ወቃለ ተዓላ አላህ ስብሓነ ወተዓላ ብሎ ይላል وإن عليكم لحافظين ኪራመን ካቲቢን በእናንተ ላይ እኮ አሉባችሁ ወይና አለይኩም በእናንተ ላይ አሉ አላህ ስብሓነ ወተዓላ የወከላቸው ምን የሆኑ ለሐፊዚን ተጠባባቂ የሆኑ ኪራመን ካቲቢን ደግሞ የተከበሩ ምኖች ናቸው ጸሐፊዎች ናቸው ማለት የተከበሩ ላቅ ያሉ ዝም ብሎ አይደለም ማለት وقوله يا الله سبحانه وتعالى نققر بلو إلال بل عباد مكرمون بل بل بركت عباد مكرمون يتكبروا باريا وشناتشوكو إلى الله قلت له باريا تقولوا مسئهم لله تلقكوا شرفنا عباد مكرمون يتكبروا باريا وشناتشوكو مالت الله وصفاتهم ويصفهم بالعلوم ሌላኛው አላህ ስብሓነ ወተዓላ ይገልጻቸዋል ቢልዑሉው በምን ዑሉው እነሱ ከፍ ያሉ መሆናቸውን ወተቅሪብ እንዲሁም አላህ የቅርብ መሆናቸውን ለሱ የቀረቡ መሆናቸውን ይጠቅሳል ከማ ፊ ቀውሊህ ተዓላ ላ የሰመዑነ ኢለል መለኢል አዕላ ወዩቅዘፉነ ነው የሚለው የቁርአን አንቀጹ እሺ ላ የሰመዑነ እነዛ እኮ ጂኒዎችን በተመለከተ ነው እየተናገረ የነበረው ወሳፋት ሰፋ ላይ ነው አይደል ሱረት ሳፋት والصافات صفا فالزاجرات زجرا فالتاليات ذكرا إن إلهكم لواحد እያለ ይቀጥላል እዛ ላይ ምን አለ ላ የሰመዑነ ኢለ ልመላኢ ልአዕላ እነዛ ምኖች ጂኒዎች አይሰሙም ማለት አይሰሟቸውም ማንን እነዛም መላይኮችን ላ የሰመዑነ ኢለል መለኢል አዕላ ወደ ላይ ባለሟሎች መስማት አይችሉም ማለት ይህንን በተመለከተ ያው በዑለማዎች መካከል ነቢዩ አለይሂ ሰላቱ በፊት ምን ይሉ ነበር ይሰርቁ ነበረ ነቢዩ ከተላኩ በኋላ ግን ምን አይነት ወደ ላይ ወጥቶ መስረቅ መስማት አይችሉም ግልጽ ነው አይችሉም ብለው ከፊል ዑለማዎች ይሄዳሉ ግልጽ ነው ሌሎቹ ደግሞ ሺሃቡ እስካልመታቸው ሊዘልቁ ይችላሉ ይላሉ። ግልጽ ነው። እና ላ የሰመዑነ ምን አይልም መስማት ማዳመጥ አይችሉም። ኢለል መለኢል አዕላ ወደ ላይ ባለሟሎች። መለእ ማለት ምን ማለት ነው? በቋንቋ ደረጃ መለእ ማለት ጀማዓ ማለት ነው አይደል? መላእ ማለት ጀማዓ ማለት ባለሟሎች በሉት። ባለሟሎች ገብታችኋል። ጀማዓ ማለት ነው። አዕላ ወደ ላይ ጀማዎች ወይም ደግሞ ባለሟሎች ምን ማለት አይችሉም፣ መስማት አይችሉም ማለት ነው። ወደዛ ሄዶ ማዳመጥ አይችሉም ማለት ነው። ሌላ ደግሞ ወፊ ቀውሊሂ ተዓላ አሁን ምንድነው የላይ እኮ ነው ያላቸው አላቃቸው የታች አይደለም ላቅ ተደርጎ ነው ማለት ነው የተገለጹት ወፊ ቀውሊሂ ተዓላ አላህ ስብሓንሁ ደግሞ ይላል የሽሃዱሁ ልሙቀረቡን የሽሃዱሁ በጉዳዩ ላይ ይመሰክራሉ፣ ይጣዳሉ ማለት ነው። የሽሃዱሁ ምን ይላሉ? እዚህ ጋር ይመሰክራሉ እናትሉ። የሽሃዱሁ ይጣዳሉ፣ ይገኛሉ ማለት ነው። ይጣዳሉ ስላችሁ ይገኛሉ። አልሙቀረቡን እነማ እነዛ የቅርብ ምኖች መላእክቶች ማለት ነው ግልጽ ነው ለአላህ ቅርብ የሆኑ ግልጽ ነው አለ የሆኑት መላእክቶች ይሰባሉ ማለት ነው ምን ብሎ ነው ይህንን ያለው እስቲ ቢነግረኝ ምን ብሎ ነው አላህ ይሄን እነ የሽሀዱሁ المقربون ያለው ኢነ ኪታብ الابرار ለፊዕልይን አረለ የእነሱን በተመለከተ ነው አረለ እንደ የሽሃዱ የሚለው ይገኛሉ አልሙቀረቡን እነዛ የቅርብ መላእክቶች ማለት ወየትኩሩ አላህ ይጠቅሳል ያወሳል ሐምለሁም ልልዓርሽ አርሽን ምን እንዳሉ እንደተሸከሙም ወሐፊህም ቢህ وحفهم نوع وحفهم به وحفهم به وحفهم وحفهم وحفهم وحفهم وحفهم وحفهم مسألة على على على على على ዋፈውም የሚለው አልዋጥ ብሎኛል ወሐፊህም ቢህ ምክንያቱም ስለ አርሽ ነው እያወራን ያለው ወሐፊህም ቢህ በአርሽ ላይ ምን ያሉ መሆናቸው ያካበቡ መሆናቸው ማለት ነው ከማ ፊ ቀውሊህ ተዓላ አላህ ስብሓንሁ ወተዓላ በተከበረው ቃሉ እንደጠቀሰው الذين يحملون العرش ومن حوله من إلى الله الذين النزيا يحملون العرش عرشا يمي ومن حوله بزور يوم يالون يمي الشكمت قلوا الله شكا تشكامي موناتشون تكسر يهلك النام وقوله تعالى يا الله سبحانه وتعالى نقدر لل وترى الملائكة حافين من حول العرش وترى الملائكة تعالى يكي أماكن قلت نو يكي أماكن تعالى ما من الملائكة وجدت ሀፊነ ያካበቡ ሆኖ ማለት ሚን ሐውሊል አርሽ ከምን ከአርሽ ዙሪያ ያካበቡ ሆኖ ታያቸዋለ። ምን ሊሉ ሊሸከሙ። ግልጽ ነው። ወየዝኩሩ ሱብሓነህ ጥራት ይገባውና አላህ ስብሓነሁ ወተዓላ ይጠቅሳል። አነሁም እነሆ እኮ እነሱ ዒንደሁ እሱ ዘንድ እንደሆኑ ወያዕቡዱነሁ እሱንም እንደሚገዙት ወዩሰቢሑነሁ እሱንም እንደሚያጠሩት እኛ ወላሂ ለአላህ ትግዛ ነው አልተገዛ ነው ለራሳችን ነው ነብዩ ምን ብለዋል ሰማይ ሲትጣለች የአንድ ጣት ቦታ ማስቀመጫ እንኳን የለም እንዴ ከመሙላታቸው የተነሳ ግልጽ አለ ሌላኛው ነቢ አለይሂ ሰላቱ ወሰላም ምን ውስጥ ሰባት ሰማይ ላይ ምን አለ አሉ ነብስ በይተል ማዕሙር መላእክቶች እየገቡ ምን የሚያደርጉበት ኢባዳ የሚያደርጉበት በአንድ ጊዜ ስንት ነው ስንት ሺህ መላእክት ነው የሚገባው ሰባ ሺህ መላእክት አይደል ገብቶ ኢባዳ ያደርጋል ከዛ በኋላ ተራ አይደርሰው መቼ እንጂ በቃ ቂያማ ይቆምበታል መቼ ምናምን ይባላል ግልጽ ነው ቂያማ ይቆማል ተራ ሳይደርሰው ቁጥራቸው ምን ያክል ብዙ ነው ግልጽ ነው በዛ ላይ ግስፈታቸው بزالي لا الله تهزج موناتشو لا يعصون الله ما أمروه ويفعلون ما يؤمروا سبحان الله نك نك ما يقولون دمونيا تجزال تجزال لا رأس أتشنجي من لا الله كف من هذا الجون أجر كما في قوله تعالى إن الذين من إلى الله ኢነ ለዚነ እነሆ እኮ እነዚያ ዐንደ ረቢከ ጌታ ዘንድ ያሉት ማን ናቸው? ጌታ ዘንድ ያሉት መላይኮች لا يستكبرون عن عبادته ويسبحونه ويسبحونه وله يسجدون እነዚያ ናቸው እኮ ጌታ ዘንድ ያሉት መላይኮች አይኮሩም እሱን ከመገዛት ወዩሰቢሑነህ እሱን ያጠሩታል وله يسجدون لسم سجود يدرقالو يتفالو وقوله يا الله سبحانه وتعالى نققر لال فإن استكبروا فالذين عند ربك فالذين عند ربك يسبحون له يسبحون له بالليل والنهار وهم لا يسأمون فإن استكبروا بقروا ቢቆሩ የሰው ልጆች መሰሎቻቸው ፈለዚነ ዕንደ ረቢክ እነዛ እኮ ጌታ ዘንድ ያሉት ዩሰቢሑነ ለሁ ለሱ ያጠሩታል ቢለይል በሌሊት ወነሃር በምን በቀንም ወሁም ላ የስአሙን እነሱ አይሰለቹም ምንም አላህን ከመገዛት ምን አይሉ አዎ ላ የፍትሩን የሚሰለቹ አይደሉም ማለት ነው ወሁም እነሱ እኮ መላይኮች ማለት ቢንስበቲ ኢለል አዕማል ከስራዎች አንጻር ደግሞ ስናያቸው አለቲ የቆሙነ ቢሃ ያ የተመደቡበት ስራ ላይ በተመለከተ አስናፍ የተለያየ ስራ አላቸው ወሚንሁም ከነሱ ውስጥ ሐመለቱ ልዓርሽ ስራቸው ምን ይሆናል አርሽን መሸከም ብቻ قال الله تعالى الله اندالو الذين يحملون العرش ومن حوله قدم اندالو وقال تعالى ويحمل عرش ربك فوقهم يومئذ ثمانية من إلى ويحمل يشكمالو عرش ربك يجيتان من عرش مالتنا يشكمالو فوقهم كبلاك أدرقوا يومئذ የዛን ቀን ይላል ተማንያ ስንት ናቸው ስምንት ናቸው ይላል የውመኢድን የሚለውን ዑለማዎች የሚያስቀምጡት ምንድነው? ነው? የቂያማ ቀን ግልጽ ነው። ስምንት ናቸው የቂያማ ቀን የሚሸከሙት። አሁንም በተመለከተ እንግዲህ ወላሁ አዕለም እኔ ማ ወሚንሁም ከነሱ ውስጥ አልሙቅ የውመይዚን የሚለውን ግን በዚህ ነው የሚያስቀምጡት። ግልጽ ነኝ። እዚሁ ላይ ሲጠቀስ ካገኘን መልካም፣ አለበለዚያ ግን የተጠቀሰልን ነገር የለም። ግልጽ ነኝ። ወሚንሁም ከነሱ ውስጥ አልሙቀረቡን ለአላህ ቅርብ የሆኑ በቃ ስራቸው በቃ ሙቀረብ መሆኑ كما قال تعالى لن يستنكف المسيح أن يكون عبدا لله عبدا لله ولا الملائكة المقربون لن يستنكف من علم أي تيفم إلى الله أي تيفم المسيح مسيح كهم يتيف إلى ዒሳ አን የኩነ ዓብደን ሊላህ በዕብራይስጥኛ ነው ይላሉ። መሲህ ማለት ግልጽ ነው። በዕብራይስጥኛ የተቀባ ማለት ነው። የተቀባ ማለት ቅዱስ ማለት ነው። ግልጽ ነው። አየኩነ ዓብደን ሊላህ ለአላህ ባሪያ ከመሆን ወለል መላኢከቱ ልሙቀረቡን እነዚያ የቅርብ መላይኮችም ለአላህ ባሪያ ከመሆን ومنهم كالنسوس الموكلون بالجنان بجنة جنة ليتوكلوا له وإعداد الكرانة لأهلها وإعداد بما الزجاجة الكرانة ما استنابدو لأهلها لما لبال بيتوش لما بال بيتوش لجنة ومنهم كالنسوس الموكلون بالنار بأسات دموه يتوكلوا له ወተዕዚብ አህሊሃ የእሷን ባለቤቶች በመቅጣት ኦሁሙ ዘባንያ እነሱ ምን ይባላሉ? ዘባንያ ይባላሉ። ወሙቀዲሙሁም ፊት መሪያቸው ፊት መሪ። እነዚህም ደግሞ የዘባንያዎች ደግሞ ፊት መሪ አለ። ዋናዎቹ ስንት ናቸው? ቲስዓት አሰር ስንት ናቸው? አስራ ዘጠኝ ናቸው። ጅል ቂላቂል አላህ ሁሉ ጭንቅላቱን የደፈነበት ከባድ ነው። ይሄ ቁርአን አያ ማለት ነው ሲወርድ እንዴ 19 ናቸው ብሏል ሙሐመድ እና 19 እና እኛ ብዙ አይደለንም እንዴ እ ሸቂሎቹ አንዱ ከሙሽሪኮች ውስጥ ተነስቶ እኛ 19 ብቻ ናቸው ብሏል እንዴ እኛውን አንድ ያቅተናል ቢያንስ እንኳን አንዱን ይዘን ምናምን እ ማሰቢያው መደፈኑ ነው ግልጽ ነው አለ እንዴ ነቢ አለይሂ ሰላቱ ሰላም ምንድን ነው ያሉት የአንዱ መላይካ ነው ከይሄ ምንድነው የሚባለው ጫንቃ ነው የሚባለው ትከሻው ማለት ነው አርባ ዓመት ያስጋልባል እንዴት አድርጎ ነው ለስንት ይዞ <laughs> እንዴ ዝም ብታ ማድረግ ምናምን በጥፍር ምናምን እንደዚህ ምናምን ብታደርገው ሊወድቅ የሚችልበት እናስተ ያ አኺ አንተ ምድርን የሉጥ ህዝቦችን እንዴት እንደ ብድግ አድርጎ እንዲሰቅስቋል እንዴ እንዲህ ግልብጥ ያደረገው ሴቶች እንጀራ ታወጣላችኋል ከምጣር ላይ እንዲህ አድርጋችሁ ምናምን ስቅስቅ ከስራ አድርጋችሁ በሰፌድ ላይ ከዛ አዛ ታስቀምጣላችሁ እሱ ደግሞ እንደዚህ ከስር ገብቶ ከዛ ግልብጥ ነው ያደርጋቸው። ግልጽ ማለት እንዴት አድርጎ ነው ግን የእሱ ማሰቢያ ከሰው ጋር ነው የሚያነጻጽሩ እና ወሙቀዲሙሁም ወሙቀዲሙሁም ትስዓቱ ዐሸር ወኻዚኑሃ ማሊክ ካዚኗ ዋናው ማለት ነው፣ ጠባቂ ማለት ነው። ማሊክ ይባላል። ወሁ ሙቀዲሙል ኸዘና ይሄ እሱ ደግሞ የጠባቂዎቹ ምንድነው ዋና ነው። እነዛ የዘባንያ በእሳት ላይ ያሉ የሚሰሩት ዋናዎቹ ነው። አስራ ስንቶቹ አስራ ዘጠኝ የተባሉት ማለት ነው። ግልጽ ነው። እዛ ውስጥ ላሉ ይሄ ደግሞ የኻዚኖቹ ዋና ነው። ከማ ቃለ ተዓላ አለይሃ ትስዓተ ዐሸር እንዳለው ወቀውሉሁ ተዓላ አለይሃ የሚለው በእሳት ላይ ማለት ነው። 19 ያሉ ነው። ወቀውሉሁ ተዓላ ወናደው ያ ማሊኩ ሊየቅዲ ዐለይና ረቡክ ጠየቁት። ምን ብለው ሲሰቃዩ ስቃያቸው ሲበዛባቸው የእሳት ሰዎች ወናደው ተጣሩ። ያ ማሊኩ አንተ ማሊክ ወይ ሊየቅዲ ዐለይና ረቡክ ጌታችን ጌታህ የአንተ ጌታ ፍጻሜያችንን ያድርግልን በቃ ኧረ ይብቃ ሞት ይሻለናል አሉ ሲሰቃዩ ሊየቅዲ ዐለይና ረቡክ ራሱ መልስ ሰጣቸው ኢነኩም ማኪቱም እናንተ ምንድን ናችሁ አለ እዚሁ ለዘላለም የምትቆዩ የምትቃጠሉ ናችሁ ሌላ ደግሞ ትፈልጋላችሁ እንዲህ አለ ግልጽ ነው وقوله تعالى وقال الذين في النار لخزنة جهنم لخزنة جهنم ادعوا ربكم يخفف عنا يوما من العذاب اللهم إنا نعوذ بك من النار وقال الذين النزياب قالوا في النار بأسعة استعلت سكاعت سيبزا لخزنة جهنم لجهنم زمن يوش بلوان خزنة جهنم ادعوا ربكم أرجيتا تنطولن لننولن لن. يخفف عنا أنت كنستين ديات اللم يوما نكون يعني أنت كنكون من العذاب كجهنم سات مالتنا يا كل اللنزن دكيتاتون لما نوض أي كلنا عندنا دنيا عندما الناس فوق الله نجر اللم الله سبحانه وتعالى برحمته الله يطبق وقال تعالى عليها ملائكة بجهنم وسطك وبأسات لي من الله መላኢከቱን ጊላዝ ብርቱ ሽዳዱን ጠንካራ የሆኑ አሉ። ብርቱ ጠንካሮች ላ ያዕሱን አላህ አላህን የማያምፁ ማ አመረውም እሱ ምን ካላቸው ካዘዛቸው ወየፍዓሉነ ማ ዩእመሩን የታዘዙትንም ይሰራሉ ለአላህ ወሚንሁም ከእነሱ እስከ መላይኮቹ ውስጥ አልሙወከሉነ ቢሕፍዚ በኒ አደም ፊዱንያ በዱንያ ላይ የሰው ልጅን ብቻ መጠበቅ ስራቸው ምንድነው የሰው ልጅን መጠበቅ ብቻ ስራቸው በቃ በዚህ ላይ ነው የተወከሉት። ቃለ ተዓላ አላህ ስብሓነሁ ወተዓላ ብሎ ይላል ለሁ ሙዓቂባት ለሁ የሚለው ለሰው ነው። ደሚሩን በደንብ አስቀምጡ። ለሁ የሚለው ለሱ ለሰው ልጅ ለሁ የሚለው ለሁ ለሰው ነው። እሺ ሙዓቂባቱን ምኖች አሉ ተተካኪዎች አሉ የሚተካኩ የት የሚተካኩ ካላችሁ ሚን በይን የደይህ የሰው ልጅ በፊት ለፊቱ ወሚን ከልፊ ከኋላውም የሚሆኑ አሉ ከፊት ከኋላ እያሉ እየተተካኩ ያህፋዙነሁ የሰው ልጅ ምን ይሉታል ይጠብቁታል ሚን አምሪላህ ከአላህ ስብሓን ወተዓላ ትእዛዝ ማለት አይ ማለትም ካላህ ትእዛዝ ማለት ነው ሆኖ ነው የሚጠብቁት ነው አይደል አላህ እንዲጠብቁ ስላዘዛቸው አይ ማአሁ ከሱ ጋር ከሰው ልጅ ጋር መላኢከቱ መላኢኮች አሉ يحفظون ويثبت تال من بين يديك في الذي ومن خلفيك بسطوانه فإذا جاء قدر الله يا الله قن وساني كمتا تخلوا عنه فسو زور لا الله يوسانو لما تاكونا قن من الال زور لا قلتنا يا الله وساني ليستنا قدو مالا ومنهم كالناس استالوا الموكلون بحفظ أعمال الإباد يباري من من سرابة ممزقب من የተወከሉ አሉ ወኪታበቲያ በመጻፍ ቃለ ተዓላ ይህንም በማስመልከት አላህ ብሎ ይላል عن اليمين وعن الشمال قعيد ما يلفظ من قول إلا لديه رقيب عتيد عن اليمين وعن الشمال قعيد ككيم كجرام يتكمت سيونه ما يلفظ من قول يسولج عندنا النجقر ينقرم إلا لديه እሱ ዘንድ ቢኖሩ እንጂ ረቂብና አቲድ ቢኖሩ እንጂ ማለት ነው። ረቂብና አቲድ ስማቸው ነው ይላሉ አይደል? ከፊሎቹ ረቂብና አቲድ የሚባል አንዳንድ ዑለማዎች ግን ያቀበሉት ረቂብና አቲድ ስማ ረቂብና አቲድ የሚባል መላኢካ ሳይሆን ከስራቸው አንጻር የተሰጣቸው ነው። ረቂብ ማለት ማለት ነው ተቆጣጣሪው። አቲድ ማለት ደግሞ ሙሐያ የተዘጋጀው ማለት ነው። የተዘጋጀው ረቂብን በቀኝ ያደርጉታል። ተቆጣጣሪ ማለት አቲድ ደግሞ ምንድነው የተዘጋጀው ማለት ጻፍ ነው ወዲያው ማለት ነው ግልጽ ነው ተዘጋጅቷል ማለት وقال تعالى الله سبحانه وتعالى ብሎ ይላል وإن عليكم لحافظين በእናንተ ላይ እኮ ተጠባባቂዎች አሉ ኪራመን ካቲቢን የተከበሩ ጸሐፊዎች ይላል وقال عليه الصلاة والسلام ነቢዩ عليه الصلاة والسلام ብለዋል يتعاقبون فيكم ملائكة بالليل والنهار በእናንተ ላይ እኮ በሌሊትም በቀን የሚተካኩ ምኖች አሉ መላይኮች አሉ ፈማዓል ኢንሳን ከሰው ልጅ ጋር መላኢከቱን ምን አሉ መላይኮች አሉ ያሕፈظነሁ ይጠብቁታል ሚን አልሙዕዚያት ምን ከሚሉ አዛ ከሚያደርጉ እንደው በራሳችን ይመስላል እኛ እንቅልፍ አሁን ስንተኛ ራሳችን ጠብቆኛ ነን ምን ራስ እንተካላለን ነው የመላይካ የምን ጥበቃ ስላለኩ እናት አርግዛ ማለት ነው አላህ ነው ጽንሱን የሚጠብቀው ግልጽ ነው በምን በመላእክቶች እነዚህን ይወከሏል በጽንስ ላይ የተወከሉ አሉ ግልጽ ነው ስራቸው ዘርፍ የሆነ ማለት ነው ያህፈظونه من المؤذيات አንዳንዶች መላእክ ህፃናቶች እናትና አባት ሲሉ ህፃናቶችን እኮ የሚጠብቀኝ መላእክ አኮ ነው የሚጠብቀኝ እኛ ነስ ታዲያ ማን የሚጠብቀን ለእኛም እኮ የተወከሉ ለህፃናት ብቻ ነው የጸሩ ይላሉ ያው ልጆች አይወድቁ አወዳደቅ ወድቁ ምንም የማይሆኑበት አጋጣሚ ታያለ አይደል እኛም የሰው ልጅ በቃ አንተ አይተርፍም ብለ ይተርፋል። አላህ እኮ ይወከላቸዋል የሚጠብቁ ግልጽ ነው። ግን ለእሱ አመስግነና ቃል አስታውሰን መላእኮች የሚጠብቁ ነው። የራስን ብላት ነው ብቻ የምትናገር አንተ እንዲህ እኮ ባሉን ኖሮ ትላለህ እኮ አንተ ራስህ በቃ ኖሮ የፈለግከውን ያክል ብትኖር እኮ ራስህ ማትረፍ የማችለውን ነገር ኖሮ ግን ማን ያመጣልሃል? ሸይጣን ፈኢነ ለው ተፍተህ አመለ ሸይጣን ድሮንም ተብሏል ማለት ነው። እሺ ወመላኢከቱን የሕፈظونه عليه አዕማለው ስራውን ይጠብቁ አዎ ይጠብቃሉ። ወማ የስቱር ሚኑ ከሱ የሚመነጨው ወሚነል መላኢከ ከመላኢኮች ውስጥ አሉ خير ومن الملائكة كملائكة وسط من هو موكل بالرحيم በጽንስ ላይ ማለት ነው የተወከለ አለ ወሸእን ኑጥፋ እንዲሁም ማለት ነው በኑጥፋ ላይም በኑጥፋ ጉዳይ ላይም የተወከለ አለ በፍትወት ማለት ነው በፍትወት كما في حديث ابن مسعود رضي الله عنه مرفوعا إن أحدكم يجمع خلقه في بطن أمه أربعين يوما نطفة ثم يكون علاقة مثل, مثل ذلك ثم يكون مضغة مثل ذلك ثم يرسل إليه الملك فينفخ فيه الروح ويؤمر بأربع كلمات بكتبه يكتب رزقه زقاء ليلى رواية يكتب رزقه أجله وعمله وشقي أو سعيد نعم هنا رز أربع اللي كرتنوا ومن الملائكة كملائكة وجوز موكلون بقبض الأرواح ሩሖችን የሰውን ነፍስ ማለት ነው በማውጣት ላይ የተወከሉ አሉ። በቃ ስራቸው ሩህ ማውጣት ብቻ ነው። እንግዲህ በአለም ላይ ያለ ሩህ የሚወጣው እንግዲህ ተመልከቱ። በአለም ባንክ ላይ እንግዲህ ያለ ሩህ የሚወጣ ራሱ ስንት አለ። ለዛ ነው በየቦታው እንግዲህ ያሉትን ሩህ በማውጣት የተወከሉ አሉ ማለት ነው። ቃለ ተዓላ ሐታ إذا جاء أحدكم الموت توفته رسلنا وهم لا يفرطون ሐታ ኢዛ ጃ አሐደኩሙል ሞት አንዳችሁ እንግዲህ ሞት እስኪመጣ ድረስ አዎ ዝም ብሎ ይፈነጫል። አዎ ተወፈትሁ ሩሱሉና ያንዛን ጊዜ ማን ሩሃቸውን ያወጣሉ? ሩሱሉና ምኖቻችን መልእክተኞቻችን ወሁም ላ ዩፈሪጡን እነሱም ደግሞ ከአላህ ትእዛዝ የሚያጓድሉ አይደሉም ይላል። ወቃለ ተዓላ ቁል የተወፋኩም አዎ ሩሃችሁን ያወጣል መለኩል መውት ያ መለከል መውት ሩሓችሁን ያወጣል አለዚ ውኪለ ቢኩም ያ በእናንተ ላይ የተወከለው ثم إلى ربكم ترجعون ከዛም ወደ ጌታችሁ ትመለሳላችሁ ይላል ፈመለኩል መውት መለኩል መውት ሲባል ለሁ አዕዋኑ ሚነል መላይካ ብቻውን አይደለም ይመጣው ለሱ አጋዥ መላይኮች ይመጣሉ የስተኽሪጁነ ሩሕ አልዓብዲ የዚያም ባሪያ ሩህ ምን ይላሉ ያወጣሉ ሚን ጅስሚ ከምኑ ከአካሉ መዘው ያወጣሉ ሐታ ተብሉጉል ሕልቁም ምን እስኪደርስ ጉሮሮ እስኪደርስ ድረስ መዘው ያወጣሉ። ለዛ ነው እኮ ጣረ ሞት ላይ ሰው እንዴት እንደዛ የሚሆነው የሙእሚኖች የሚቀልላቸው ለዚህ ነው። አይ ወናዚዓት ግርቃ መመንጨቅን በሚመነጨቅበት ወናሽጣት ነሽጣ ደግሞ መዘዝ በሚመዘዝ ጊዜ ይሄ የሙእሚኖች ምንድነው ሩህ ነው ይላሉ። ግጽ ከቅቤ ውስጥ ምን እንደሚመዘዘው ጸጉር። ያ ደግሞ ከምን ውስጥ ከእሾክ ላይ እንዳለ ምን ጥጥን እንደ መቦጨቅ እንዲህ ስታደርገው እዛ ቡጭቅ ነው እንደዛ በጭቆ ነው የሚወጣው። እና በዚህ አይነት መልኩ ማለት ነው ይወጣል። ሐታ ተብሉጉል ሑልቁም ፈየተናወለሃ መለከል ሞት። በዛን ጊዜ እሱ ደግሞ ሩሃን ይዞ ይሄዳል። ግልጽ ነው። እስከዛ ድረስ ግን አውጭ አለለት። እነሱ ጎትቶ ሲያወጡ እሱ ደግሞ ይቀበልና ይዞ ይሄዳል። ወልመቅሱድ እዚህ ጋር እንግዲህ ታለመው እንግዲህ ወልመቅሱድ ዋናው ግቡ ዓላማው አነ አላህ ወከለ ቢልዓለም ልዑልውይ ዑልውይ አነ አላህ አላህ እኮ ወከለ ምን ብሏል አስገኝቷል ግልጽ ነው አለ የስራ ዘርፍ ሰጥቷል ቢልዓለም ልዑልውይ ዑልውይ በሆነው ዓለም ዑልውይ የሚባለው ከሰማይ በላይ ማለት ነው አረ የሰማይ ህይወት ምንድነው የሚባለው ከሰማይ በላይ ሰባቱ ሰማይ ውስጥ ያለው በአጠቃላይ العالم العلوي ይባል والسفلي ደግሞ እኛ ያለንበት ይሄ ማለት ነው universe ኡ ባጠቃላይ ሱፍ ላይ ملائكة ምን አሉ መላኢኮች አሉ تدبر شؤونهما የፍጡራኑን ጉዳይ የሚያስተናብሩ بإذنه በሱ ትእዛዝ በሱ ፍቃድ وأمره በሱ ትእዛዝ ومشيئته በሱ ፍላጎት سبحانه وتعالى አላህ ጥራት የተገባውና ላቅ ያለ ጌታ ነው። ከማ ቃለ ተዓላ አላህ ስብሓነ ወተዓላ እንደሚለው ላ የስቢቁነሁ ቢልቀውል ወሁም ቢአምሪህ ያዕመሉን ስብሓንላህ አንዳንዴ እኮ አንተ ባህሪ ኬት ላምጣ ካል ከመላይኮች ውሰድ ግልጽ ነው ቁርአንና ሐዲስን በተመለከተ ሊኖር የሚገባውን አደብ ከመላይኮች ከአንቢያዎች እኚህን ነው አኽላቅ የምትወስደው ማለት ላ የስቢቁነሁ አይቀድሙትም ቢልቀውል በምን በንግግር አይቀድሙትም ማንን አላህን የሚላቸውን የሚሰሙት ማለት ነው ወሁም እነሱ እኮ ቢአምሪህ በእሱ ትእዛዝ ላይ ያዕመሉ ምን ይላል ይሰራሉ። ይህም መላበስ አለብን። ቁርአንን ቀድመ መሄድ የለብም። ግልጽ ነው። አዎ ከሱ ኋላ ነው መገተት ያለብህ ማለት ነው። ወቀውሉሁ ተዓላ አላህ ስብሓነሁ ወተዓላ ንግግር ይላል ላ ያዕሱነ አላህ ማ አመረሁም ወየፍዓሉነ ማ ዩዕመሩን ፈሊሃዛ ለዚህም ነው እንግዲህ ዩዲፉ ሱብሓነሁ አላህ ያስጠጋል አተድቢራ ማቀናበርን ማስተናበርን ኢለል መላኢካ ወደ መላኢኮች እነሱ ያቀናብራሉ ይላል በቃ ስልጣን የሰጣቸው ላይ እንዴት እንደምስ ታረከን አንዳንዴ ሊከውኒህም ሙባሽሪነ ለሁ ለምንድን ከእሱ ጋር ሙባሽር ለእሱ ትእዛዝ ወዲያው ፈጻሚ ከመሆናቸው አንጻር እነሱ እንደሚሰሩት አድርጎ ነው አላህ የሚናገር። ወዲያው እሱ የእሱን ትእዛዝ ወዲያው የሚሰሩ ሙባሽር ገብቷቸዋል። ሙባሸራ ሲባል ወዲያው አይደለም ወላሂ ነው ከቀውሊህ ተዓላ ፈልሙደቢራት አምራ ይላል። መላእክቶችን እኮ ነው ፈልሙደቢራት አምራ ጉዳዮችን የሚያስተናብሩ ለምንድን ነው ያለው? የእሱን ትእዛዝ ወዲያው ፈጻሚ ከመሆናቸው የተነሳ ወዩዲፉ ኢለይህ ተድቢር ማስተናበርን አንዳንዴ አላህ ያስጠጋል። ታረተን ከቀውሊህ ተዓላ አላህ ስብሓነሁ ወተዓላ በተከበረው ቃሉ እንደሚለው ዩደቢሩል አምራ ነገራቶችን ምን ይላል? ያስተናብራል። ማ አላህ እዛ ላይ ደግሞ በዚህ መሰረት መላይኮችንም ገልጿቸው ነው። ፈልመላኢከቱ መላይኮች ሩሱሉላህ የአላህ ምኖች ናቸው፣ መልእክተኞች ናቸው። ፊ ኸልቂ በፍጡራን ውስጥ የሚላኩ ወአምሪሂ በሱ ትእዛዝ በሱ ፍጡራኖችና በሱ ትእዛዝ ላይ ምን የሚሉ የሚላኩ ናቸው። ወስሙል መለኪ የመለክ እኮ ስም የተደመን ያካትታል። ኡሉካ በሚለው ነው የመጣው ማለት ነው። ቢማዕና ኡሉካ ማለት ነው። ሊአነሁ ሚነል ኡሉካ መላይካ ማለት ምን ከሚለው ነው የመጣው? ኡሉካ ከሚለው ነው። ኡሉካ ማለት ቢማዕና አሪሳላ መልእክት ማለት ነው። ግልጽ መልእክት ማለት ነው። መላይካ ኡሉካ ከሚለው ነው የመሰለ ወቃለ ተዓላ ጃኢሊል መላኢካ መላኢኮችን ያደረገ አምላክ ነው። رسلا ምኖች ያደረጋቸው መልእክተኞች أولي أجنحة ባለ ስንት ክንፍ? ባለ አንድ ክንፍ أولي አፍወን أولي أجنحة የክንፍ ባለቤቶች أولي ማለት ባለቤት ነው አይደል? አጅኒሐትን የክንፍ مثنى ባለስን ባለ ሁለት ክንፍ وثلاث የስንት የሶስት ክንፍ ባለቤት እንዴት የሶስት ክንፍ ይሆናል ብለህ እንዳትጠይቀኝ። እማራይቱ ግልጽ ነው። አይነት ጥያቄዎች ኢልመል ገይብ ናቸው አይደል? ገይብያት አይጠየቅም። አንዳንዱም አይጠየቅ ጥያቄ የሚጠይቅም አለ። ባለፈው እንዳልኳችሁ ግልጽ ምንድን ያልኳችሁ የኢብሊስ ምኑ ሚስቱ ማነች ሲባሉ እሳቸውም ወዲያው አቅዱ ላይ ነው ያልነበርኩም ማለት ነው። ስለዚህ ይሄም አሁን ሶስት ክንፍ እንዴት ይሆናል? ምን ያደርግላቸዋል? አንዱ እንዳትለኝ ማለት ነው። ወሩባዕ ባለ አራት ክንፍ አሉ። ወቃለ ተዓላ አላህ ስብሓነሁ ወተዓላ ብሎ ይላል ወልሙርሰላቲ ዑርፋ ወልሙርሰላቲ ሙርሰላት ማለት ማለት ነው የተላኩ ማለት ነው አይደል ዑርፋ ዑርፋ ዑርፋ ማለት ምናምን ሙተታቢዕ ማለት ነው። የተከታተሉ ተከታታይ ማለት ተከታታይ ሆኖ በተላኩት መላእክቶች ምን እላለሁ እምላለሁ ይላል። ፈሁም እነሱ ሩሱሉላህ አላህ መልእክተኞች ናቸው። ፊ ተንፊዚ አምሪሂ የእሱን ትእዛዝ በማስፈጸም አልከውንይ ከውንይ ማለት ማለት ቀደር በሁለት ነው። ከውንይና ሸርዕይ አይደል? ከውንይ ማለት በምድር ላይ እንዲፈጸም አላህ የፈለገው ማለት ነው። አለዚያ ዩደብሩ ቢህ ሰማዋቲ ወልአርዲ ሰማይና ምድርን የሚያቀናብረው የሆነው አላህ በላካቸው ትእዛዝ አስፈጻሚ ናቸው። ወሁም ሩሱሉ ወሁም ሩሱሉ እነሱ የእሱ መልእክተኞች ናቸው። ፊ ተድቢሪ አምሪሂ የእሱን ጉዳይ በማስተናበር አዲንይ ምንም ዲናዊ ጉዳይ ያው ከውንይና ዲንይ ለዩ። እሺ ከውንይ ማለት በዚህ ምድር ላይ እንዲሆን እንዲከሰት አላ የፈለገው የዱንያ ጉዳይ ሊሆን ይችላል። ግልጽ ነው። አላህ የሚወደው የማይወደውም ነገር ሊሆን ይችላል። ዲንይ ከተባለ ግን አላህ የሚወደው ብቻና ብቻ ነው። ወደፊት ስለ ቀደር ስናወራ እንመጣለን። እሺ الذي تنزل به على الرسل በሩሱሎች ላይ የሚወርድ የሆነ من البشر ከየት ወዴት على الرسل በሩሱሎች ላይ من البشر ሰው ወደ ምን ማለት ነው? እነዛ መላእኮች መጥተው ነው ለማን የሚሰጡት? ለሰው ለሆኑት መልእክተኞች ነቢያቶች የሚሰጡት ቃለ ተዓላ ይህንን በማስመልከት አላህ ብሎ ይላል ينزل الملائكة بالروح ينزل الملائكة بالروح من أمره على من يشاء على من يشاء من عباده أن أنذروا أنه لا إله إلا أنا فاتقون ينزل الملائكة الله مالت ملائكة من الملة يمي أوردنو بالروح روح مالت زيقا ጅብሪል እንዳትሉ እሺ በወህይ ማለት ወህይ ማለት ነው እዚህ ጋር በወህይ አምላካዊ መልእክት የሚያወርዳቸው ነው አምላካዊ መልእክትን ሰጥቶ የሚልካቸው ነው ማለት ነው ያወርዳቸዋል ሚን አምሪ በሱ ትእዛዝ አላመ የሻ በሻው በፈለገው ላይ ሚን ኢባዲህ በባሪያዎች ላይ አናንዚሩ ሚልካቸው ምን ብሎ ነው? አስጠንቅቁ። አናንዚሩ አስጠንቅቁ። አነውኖ እኮ ላ ኢላሃ ኢላ አነ አምላክ የለም እኔ እንጂ ፈተቁን ፍሩ በላቸውም። ወቃለ ተዓላ አላሁ የስጠፊ ሚን አልመላኢከቲ ሩሱላ አላህ እኮ ይመርጣል ከመላኢኮችም ሩሱላ ምንን መልእክተኞች ወሚነናስ ከሰዎች كملائكوتهم رسولا له كسوم رسولا لما وعظمهم كالنس أسلاك قالوا جبريل له وهو أمين الوحي السباء وحي لي تاما يتبالون كما قال تعالى وإنه لتنزيل رب العالمين نزل به الروح الأمين على قلبك لتكون من المنذرين بلسان عربي مبين وإنه لتنزيل قرآن كو يوردن كيت رب العالمين كالمات كيتا نزل به الروح ما نورده كالاتو نزل به الروح الأمين أو قرآن يزو ورد ما روح الأمين تامانيو روح جبريل مالك على قلبك زيقا روح مالك جبريل مالك ماشي አላ ቀልቢካ እነሱ ምንድን ነው የሚሉት? መንፈስ ቅዱስ ይላሉ አይደል? አላ ቀልቢካ በቀልብህ ላይ አዎ ያወረደ እሱ ነው። ሊተኩነ ሚነል ሙንዚሪን ከአስጠንቃቂዎች ትሆን ዘንድ ቢሊሳኒን ቁርአንን ያወረደው ደግሞ በምንድን ነው? ቢሊሳኒን አረብይን ሙቢን ግልጽ በሆነው በአረብኛ ቋንቋ وقال تعالى الله سبحانه وتعالى بالولا قل نزله روح القدس قل نزله روح القدس من ربك بالحق قل نزله برقت أورد إلى الله قل برق قل بلحبل يا محمد نزله أورد روح القدس يتكدسوا من جبريل أورد من ربك كجيته بالحق بونات إلى القرآن وقد عاد الله برقت الله ستوال አልመላኢካ መላኢኮችን ቁድረተን አለተሸኩሪ ቁድረተን ምንን ሰጥቷቸዋል? ችሎታ ችሎታን ሰጥቷቸዋል። አለተሸኩል የተለያየ ሸክል መሆንን ማለት ነው። የተለያየ شكل መሆንን ሰጥቷቸው በተለያየ መልኩ መሆን ይችላሉ። بأشكال مختلفة የተለያየ ባህሪ ገጽታ መላበስ ይችላሉ። فقد جاؤوا إلى إبراهيم ወደ ኢብራሂም መጥቷል። ولوط ወደ ሉጥም بصورة أضياف እንደ እንግዳ ሆኖ መጥቷል። ግልጽ ነው። በሰው ተመስሏል ማለት ነው። وكان جبريل ጅብሪል ነበረ ያእቲ ለነቢ ስ ላ ሰለም ፊ ሲፋት ሙተዓዲዳ በተለያየ صفة ነብዩ ጋር ይመጣል። መንገደኛ መስሎ መጥቷል አይደለ? ሐዲሱ ጅብሪል ላይ አይተናል። ታረተ ያእቲ ፊ ሱረቲ ዲሕየተል ከልቢ የሚባል ሰሐቢ በእሱ ተመስሎ ነው የሚመጣው። በተለይ አሕዛብ ጦርነት ላይ የኸንደቅ ጦርነት ላይ እየጋለበ ሄደ። ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች በእናንተ በኩል ያለፈ ሰው የለም እንዴ ምናምን ሰሃቦችን ጠየቁ። አዎ በጣም ዘንጦ አምሮበት ድሕየቱል ከልቢ በዚህ ጋር አልፏል ምናምን ብለው እሱ መስሏቸው ተናገሩ። እሱ እኮ ጅብሪል ነው አሉ እሱ ማን ነው? ጅብሪል ነው አሉ። እነሱ በጣም አምሮበት በቃ በጣም በቃ ልዩ የሆነ እንትን አድርጎ ምናምን ሲሉ ወተረተን አንዳንዴ ፊ ሱረቲን አራቢ እንደ አንድ አራቢ መስሎ የሚመጣበትም አጋጣሚ ነበረ። የገጠር ሰው ማለት ነው። ወታረተን አንዳንዴ ፊ ሱረት ለቲ ሁሊቅ አለያ እንደተፈጠረው ሆኖ የሚመጣበት የዚህ ጊዜ ነው የሚጨንቃቸው ነብዩ። ግልጽ ነው። በቃ ዘሚሩኒ ደፊሩኒ ያሉት የዚህን ጊዜ አድማሱ ሞልቶት አላህ ሱብሃንአላህ ሱረት ለቲ እነዚህ እኮ ላይ አሳን ተጫወቱባቸው እኮ መላእክቶችን በአንድ በትንሽ በስንት ኤፎር በማትሆን ወረቀት ላይ መላይካ ማን ፈረሰኛው ጎርኪስ ምናምን ጅብሪል ምናምን ገብርኤል ፈረ ምናምን ተጫወቱበት የነሱ እኮ እምነት ወላሂ እኔ እንጂ እኔ ማራአይቱ በተለይ የኛ ሀገር ነሳራ እኔ ማራአይቱ እንደነሱ ነው አይቻላል የለም እኮ እንደዚህ እነዚህ እኮ ይጫወታሉ በጣም ነው የሚጫወቱት ከሌላው እንዴ አምላክን አንተ በር ላይ አቆሙ ዘላለም ሲያንኳኳ አላያችሁትም በር ሲያንኳኳ የሆነ ፍየል በጎች ምናምን ከበውት የሆነ በር እግዚአብሔር ብሎ መቼ ነው የሚከፈትለት ብሏል አንዱ ግልጽ ነው ደግሞ እስቲ ከበር ማንኳኳት ጋር ማንኳኳት ቢኖርበት እኮ ማን ነበር? ሰው ነበር ወደሱ ማንኳኳት ያለበት አ ፕሊት በጣም የሚጫወቱት በጣም በጣም ሱብሃንአላህ ነው መኪና ላይ ጫወታ እኮ ነው በቃ መኪና ላይ ለጥፎ ነው አላህ ምስታን نسأل ነስአሉላህ አልዓፊያ ወሰላም እነሱም አሁን እንግዲህ እምነት አለን እንግዲህ فقد جاءوا إلى إهنا أيتنا وتارة في سورة أعرابي وتارة في سورة التي خلق عليها وقد وقع منه كس እንግዲህ ተከስቷል ተገኝቷል هذا ይህ مرتين ሁለቴ وذلك ይህ እንግዲህ ሆኖ لأن البشر ሰው ልጅ لا يستطيعون أن يروا الملك መላእክቶችን ማየት ስለማይችል ነው في سورة በሱራው ወለማ እቅተራሐ አልሙሽሪኩን ሙሽሪኮች እንግዲህ ምን ያሉ ጊዜ አስተሳሰብን ያመጡ ጊዜ ሙሽሪኮች ማለት አን ዩርሲለ ላሁ ኢለይህም እቅተራህ ማለት አስተሳሰብን ማምጣት ማለት ነው መፍጠር አን ዩርሲለ ላሁ ኢለይህም መለከን እስቲ ለምን አላህ አንተን ከሚልክ መላይካ ይልክልንም አሉ አንተን ከሚልክ እስቲ በደንብ እንድናምነው ለምን መላይካ አይልክልንም አሉ እኛ አንተማ ከማዕከላችን መርጦ አንተ እኛ መላይካ ለምን አይልክም አሉ አላህ ምን አለ قال الله تعالى ولو أنزلنا ملكا لقضي الأمر ثم لا ينظرون ولو جعلناه ملكا لجعلناه رجلا رجلا وللبسنا عليهم ما يلبسون ولو أنزلنا ملكا ملائكة بالنورد من أدرجه መልእክተኛ ለሚያደርስላቸው መልእክት አድርገን ብናወርድ ለቁዲየል አምሩ ጉዳዩም ተፈጻሚ ይሆን ነበር። ምን ማለት ነው? በቃ ቂያማ ይቆም ነበረ። ثم لا ينظرون ከዚያም እነሱ አይቆዩም። መቆየት የለም። ግልጽ ነው። እነሱ ከመጡ ማለት ነው። ግልጽ ነው። ሌላ ምን የምትጠብቁት የለም። አንደኛ ወለው ጀዐልናሁ መለከን መላይካ ለእናንተ ብናደርግ ብንልክላችሁ አለ ለጀዐልናሁ ረጁለን ምን ነበር የምናደርገው? እንደናንተ ሰው ነው የምናደርገው። መግባባት አይችልማ። ከሰው ጋር መግባባት እንዲችል ነው። መላይካ መጥቶ እንዴት ነው ካንተ ጋር የሚግባባው? ያንተም ባህሪ መላበስ አለበት፣ የሚያስተምርክ አካል ማለት ነው እንዲያስረዳ ወለለበስና ዐለይህም ማ የልቢሱን أنا ما أتذكر هذا التفسير والله أعلم አላውቀውም ኢንሻአላህ ነገ አስታውሱኝ እሺ አስታውሱኝ ካስታወስኩ ኢንሻአላህ አየዋለሁ አረብኛ አውቃለሁ ብዬ እንዳልከላከለዋል ራሱ ወለ ለበስና እያለ ነው ግልጽ ነው ስለዚህ እቺን ቦታ አስታውሱኝ አይ ማለትም እዚህ ላይ ካመጣ መጣ ጥሩ ለው በዓትና ኢለል ወደ ሰው ብንልክ ይላል ረሱለን መልእክተኛን መለከን ምን አድርገን መላይካ አድርገን ብንልክ ለካነ ይሆን ነበር አላ ሀይአት ረጁል እንደማን ይሆን ነበር እንደ ሰዎች ሁኔታ ይሆን ነበር ለምን ሊዩምኪነሁም ያስመቻቸው ዘንድ المخاطبة እሱም ማናገር የሰው ልጅም ማናገር እንዲያመቻቸው والانتفاع መጠቃቀምም እንዲኖር ቢልአኽዚ አንሁ ከሱ በመያዝ ግልጽ ነው ከሰው ልጅ ሊአነ ምክንያቱም كل جنس እያንዳንዱም አይነት ጂንስ ዘር ማለት ነው አረ يأنس ጥርታውን ይወጣል ወይም ይግባባል ማለት بجنسه ከማን ጋር ከራሱ አይነት ጋር ነው ሊግባባ የሚችለው ሰው ከሰው ጋር ነው ሊግባባ የሚችለው ማለት ነው ወየንፊሩ ደግሞ ያው ይሸሻል መግባባት አይችልም ምን ገይሪ ጂንሲ ካለምኑ ካለ ጂንሱ መግባባት አይችልም ማለት ነው هذا وصلى الله على محمد وعلى آله وصحبه وسلم نعم ها اه በዚሁ እንግዲህ 19 መሆናቸውን ነው ያሳየው። እሱም እንዳለበት ነው እንግዲህ የሚያሳየው ሲያቁ ማለት ነው። አላህ አለም